وَإِذْ قَالَ رَبُّكَ لِلْمَلَائِكَةِ إِنِّي جَاعِلٌ فِي الْأَرْضِ خَلِيفَةً قَالُوا أَتَجْعَلُ فِيهَا مَن يُفْسِدُ فِيهَا وَيَسْفِكُ الدِّمَاءَ وَيَسْفِكُ الدِّمَاءَ وَنَحْنُ نُسَبِّحُ بِحَمْدِكَ وَنُقَدِّسُ لَكَ قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم قال ألم أقل لكم إني أعلم غير السماوات والأرض وأعلم ما تبدون وأعلم ما تبدون وما كنتم تكتمون وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس فسجدوا إلا إبليس أبى واستكبر وكان من الكافرين وقلنا يا آدم اسكن أنت وزوجك الجنة ف... وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين فأزلهما الشيطان عنها فأخرجهما مما كانا فيه وقلنا اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون بسم الله الرحمن الرحيم እሺ ባለፉት አያቶች ባለፈው ሳምንት ስለ ሰማይና ስለ ምድር አፈጣጠር ባጭሩ ቢሆን ጠቅሶ ነበረና ወቅቱ ስላለቀ ማጠቀስ ያለበት ነጥብ ቀርቶ ነበረ ከዛ እንነሳለን هو الذي خلق لكم ما في الأرض جميعا ثم استوى إلى السماء الله سبحانه وتعالى እኛን ወደዚህ ዓለም ከማምጣቱ በፊት መጀመሪያ የምንኖርባትን ዓለም እንዴት እንዳዘጋጀልን ጠቅሶ ነበረ በዛም አባባል ምንድነው የምል ነበር الذي جعل لكم الارض فراشا መሬትን ለእናንተ እንደምንጣፍ መደላዲል አድርጎ ይዘረጋላችሁ ነው እንድትሰፍሩና እንድትኖሩባት ወሰማአ ቢናአ ሰማይን ደግሞ ከላይ እንደ ጣራ አድርጎ የገነባ ነው ብሎ እንደገና ማጠቃለያው ላይ هو الذي خلق لكم ما في الارض جميعا መሬትን እንዲሁ ዝም ብሎ ባዶ መኖሪያና መስፈሪያ ብቻ ሳይሆን በሷ ውስጥ ለእናንተ የሚያስፈልጋቸውንና ለኑሮ የሚረዳቸውን ነገር ሁሉ ፈጠረላችሁ በመሬት ላይ ይላል እና በመሬት ላይ እንግዲህ የምናቀውም የማናቀውም በባህርም በየብስም ያሉ ነገሮች ሁሉ በሙሉ ለሰው ልጆች ጠቃሚዎች ናቸው እነዛን ነገሮች ቀድሞ ባያዘጋጅልን ኑሮ ለመኖር አንችልም ነበረ ማለት ነው ከዚያ በኋላ ቱመስተዋ ኢለሰማ እንደገና ደግሞ ሰማይን ለመፍጠር ወደ ላይኛው ዓለም አቀና ይላል እንግዲህ መጀመሪያ በዚህ እኛ በታች የባህር ዓለም ነበረ ያለው ወካና አርሹ ዓለል ማይ እንደሚለው በሌላው ቦታ አርሽ የሚባለው የመጨረሻው ዓለም ቀዲም ነው ቀደም ብሎ ነው ሰው ሁሉም የተፈጠረው እንደገና ከምድር በታይ ያለው ውሃ ባህር አጠቃላይ ባህር ነው ምድርን በባህር ላይ ነው ያስቀመጠው የፈጠራት ማለት ነው ስለዚህ ምድርን ከፈጠረ በኋላ እንዳስኳል ካስቀመጣት በኋላ ውስጥ ድርጅቷ ሳትሟላ ለአገልግሎት ዝግጁ ሳትሆን መፈረት አስኳሏ ብቻ ተተቀመጠ በኋላ እንደገና ከምድር ላይ የሚተን ጭስ የመሰለ ነገር ተነሳ ማለት ነው እና ያጭስ ወደ ላይ ተኖ በሚወጣ ጊዜ እንደገና ሰማይ ሁን ብሎ አዘዘውና ጭሱ ወደ ሰማይ ተቀየረ ነው የሚለው ሱራቱ ዱኻን ላይ እሱ እንደሚገልጸው ማለት ሱራቱ ሐሚም እና በዛ መልክ እንግዲህ አላህ Subhanahu Wa Ta'ala መጀመሪያ መሬትን ፈጠረ ከዛ እንደገና ሰማይ ሊሆን የታሰበው ጭስ ወደ ላይ አተነነውና ያን ጭሱን ደግሞ በሰማይነት ለመቅረጽ ወደ ላይ አቀና ይላል ነው እና በዛ አገላለጥ እንግዲህ መሬት መጀመሪያ በመጀመሪያው አያት መጀመሪያ ተፈጥራ እንደገና ሰማይ እንደቀጠለ ነው የሚያሳየው ሱረቱና ዚአት ላይ ግን ወልአርዶ ባደ ذلك دهاها የሚል አለ ሰማይ መፍጠሩን ተገለጸ በኋላ ከዛ በኋላ መሬትን ዘረጋት ይላል ይሄ ሁለቱ የተጋጨ ይመስላል ከላይ ሲታይ ማለት ነው ቁርአን በምንም መልኩ አንዱ አንቀጽ ሌላው አንቀጽ ጋር ሊጋጭ አይችልም ይህን የተጋጨ ይመስላል አንድ ቦታ ሰማይ ቀድማ እንደተፈጠረ በሌላ ቦታ ምድር እንደቀደመች የሚጠቁም ከሆነ እንዴት ነው የሚል ጥያቄ ያስነሳል ማለት ነው እና ይህ ጥያቄ እዛው ቀጥሎ ራሱ አብራርቶታል ማለት ነው ወልአርደ ባደ ذلك በኋላ አخرج منها ماءها ومرعاها መሬትን ከዛ በኋላ አስተካከላት ነው የሚለው ፈጠራት ሳይሆን አፈጣጠሯ ተቀድማ ነው ከሰማይ ማለት ነው አስኳሏ ከተቀመጠ በኋላ ከውስጧ ያሉ ነገሮች ሳይወጡና ለአገልግሎት ዝግጁ ሳትሆን እንዳለ በእንጥልጥል ሆና እንደገና ሰማይ ተፈጠሩና ሰባት ሰማይ ተከፋፍለው ተደረደሩ ከዛ በኋላ ምድርን ለኗሪዎች እንዲትመች ለማድረግ አخرج ሚና ماء ከከርሷ ውሃዎች እንዲፈልቁ አደረገ ምንጮች ጅረቶች የተለያዩ ውሃ ወጣይ ነው ለምድር ላይ ላለ ፍጡር ውሃ ከሌለ መኖር አይችልም ማለት ነው ከዛ እንደገና ለእንስሳት ግጦሽና በቀለ ይላል ለሰዎች አዝሬትን አትክልትን አጣ እና ከዛ በኋላ ውስጥ ድርጅቷን ያሟላ ለማለት እንጂ አፈጣጠሯ ሰማይ ቀዳሚናት ማለት አይደለም ሰማይ ተተፈጠረ በኋላ እንደገና በምድር ላይ መሟላት ያለባቸውን ነገሮች ውስጥ ድርጅት እንደሚባለው ያን አሟላ ማለት እንጂ ምድር ከሰማይ በኋላ ናት ማለትን አያመለክትም በሚል ነው ባለሙያዎቹ የተነተኑት ማለት ነው ስለዚህ እንግዲህ ለማንኛውም አላህ Subhanahu Wa Ta'ala ውለታውን እያስተዋወቀን ነው እኛን ካልነበረ ካልነበር እንደፈጠረን የመጀመሪያውን ሰው ያላባት ያለናት ነብዩላህ አደምን ከጭቃ እንደፈጠረው ከዚያ በኋላ ደግሞ በዚህ ምድር ላይ ለመኖር የሚያስፈልገውን ነገር ሁሉ አዘጋጅቶና አመቻችቶ በምድር ላይ እንዳሰፈረን በሷ ላይ ስንኖር ደግሞ የሚያስፈልገንን ነገር ሁሉ በሷ በማዕድንም በአዝሬትም በአትክልትም በእንስሳትም በሁሉም ነገር አስፈላጊ ነገሩን ሁሉ እንዳሟላና በዚህ መልክ እየቀለበን እንዳለ ገልጾ ይህን ሁሉ ያደረኩላችሁ እኔ ብቻ ነኝ ይህ ከሆነ ታዲያ እናንተ ደግሞ ለኔ ብቸኛ አገልጋዮች መሆን አለባችሁ እኔ ብቻ ሁላችሁም እንደፈጠርኳችሁ እንጂ እኔ ሁሉን ነገር እየፈጠርኩና እየመገብኩኝ ሌላ ባዕዲያ እንድታመልኩ አይገባም ለማለት ነው ይሄንን እንደ የተጠቀመው ማለት ነው ከዛ በኋላ እግር መንገዱን የሰው ልጆች መፈጠርና ምድር ላይ መስፈርን ስላነሳው የሰው ልጅ ለመሆኑ እንዴት ጀመረ የሚለውን ሻል ባለ መልኩ ያብራራው ነው ማለት ነው ማን የመጀመሪያው ሰው እንዴት መጣ የሚለው ጥያቄ ስለሚነሳ ስለሱ ነው ዛሬ የምንጀምረው ማለት ነው وإذ قال ربك ለልመላእከቲ إني ጃኢኑ في ኸሊፋ خليفة ለሁም ያ ረሱላና ኢላል መለከኛችን ወይ አውሳላቸው ኢዝ የሚል ቃል በመጣ ቁጥር ሁሉ ጊዜ እድኩር የሚል ነገር በውስጡ ያዝላል እና ቃሉ ሁሉ ጊዜ ታዋቂ ስለሆነ እቁረሁም ቃለ ከዳ የሚለው እንዳይዛዛ ኢድ የሚለው ቃል በተነሳ ቁጥር ሁሉ ጊዜ ሊማና እድኩር ተጀርባው እንዳለ ስለሚያመለክት አረቦች ያውቃሉ ያው በስልተ ንግግራቸው ማለት ነው በዛ መልክ ወይት ቃለ ረቡከ ማለት እድኩር ለሁም የሚል ነገር በውስጡ ይኖራል አውሳላቸው ምኑን ኢድ ቃለ ረቡከ ሊልመላይከቲ ኢንጃኢሩ ፊል ፊልአርድ ኸሊፋ ጌታ ሰዎችን ሊፈጥር ሲፈልግ መጀመሪያ መላእክቶች ነበሩና የተፈጠሩት በሰማይ ዓለም የሚኖሩት ለነሱ እርቅዱን ገለጸላቸው ይላል እና ለመላእክቶቹ አሁን እስከዛሬ እናንተ ብቸኛ አገልጋዮች ነበራችሁ ካሁን በኋላ ደግሞ በምድር ዓለም የሚተካካ የሆነ ትውልድ ልፈጥር ነውና ይሄንን ወቁ ብሎ መግለጫ የሰጠ መሆኑን አለምን ከመፍጠሩ በፊት አውሳላቸው ቅድም ታሪካቸውን በዚህ መልክ መረዳት እንዳለባቸው አገንዝባቸው ማለት ነው እና አደም አበልበሸር በመባል የሚታወቁት ናቸው በአጠቃላይ የሰው ልጅ አባት ካፌሩም ሙስሊም፣ ይሁዲ መጁሲ ምናምን ሳይባል በአጠቃላይ ሰው ነኝ ብሎ በሁለት እግር ቁሞ የሚሄድ ሁሉ መሰረቱ ማን ነው ከተባለ ነብዩላህ አደም ናቸው ማለት ነው እና አንዳንድ አውሬዎች የሰው ልጆች ከአውሬ ነው የመጣው የሚሉ አሉ ህዝቦችን ተነ ታሪካቸው ጭራሽ ያሳስቱና ሊያወናብዷቸው እና ዝንጀሮ ነበረ ሰው ልጅ ከጊዜ በኋላ ዝንጀሮ ተሻሽሎ በሁለት እግሩ ቆሞ ሄደና አቋሙን አስተካክሎ መልኩን አውቆ ዛሬ ያለው ሰው ዝንጀሮ ነው ምንጭ የሚለው አሉ እነሱ ከፈለጉ ይሁንላቸው ለራሳቸው እኛ ግን ለዛ አይነት ነገር አንቀበልም ጌታችንም አላለም እና ስለዚህ ታሪክ መናገር ያለበት ከሁሉም በፊት ባለቤቱ ሰራተኛው ነው አላህ የሰው ልጅ የተከበረ ፍጡር ነው በምድር ላይ ያለ ፍጡር በሙሉ የሱ አገልጋይ እንጂ የሱ አለቃና ምንጩ ሊሆን እንደማይችል ነው ያረጋገጠው ያያት ብቻ ይበቃል እኒ ጃኢሉን ፊል አርዲ ኸሊፋ ካለ በኋላ የአደምን ታሪክ ነው በቀጥታ ያመጣው ማለት ነው ከዛ በፊት ራሱ የመጀመሪያው አያት ወለዲ خلق لكم ما في الارض እያለ ነው በምድር ላይ ለናንተ ጥቅም ሁሉን ነገር ለናንተ ጥቅም እየፈጠርኩት ይላል ምንድነው የሚያመለክተው ይሄ በምድር ላይ የሰው ልጅ ነው አለቃው የሰው ልጅን የሚበልጥ በምድር ላይ ማንም የለም ማለት ነው ተጥቅል የሰው ልጅ እምነቱ የፈለገውንም ይሁን እና የሰው ልጅ የምድር ባለቤት ነው የምድር አለቃ ባላባቷ ነው ማለት ነው በመድር ላይ የሚፈጠር እንግዲህ እንስሳት በየብስም ሆነ በባህር የፈለገው እንስሳት ግዙፍም ይሁን ጥቅቅኑ ሐሸራት ነፍሳት የተባለ ሁሉ በሙሉ ለሰው ልጅ ሊያገለግል የሰው ልጅ ሊጠቅም ነው እንጂ የመጣው የሰው ልጅ አለቃና ምንጭ ሊሆን የሚችል ምንም ነገር የለም ማለት ነው እና እንግዲህ ምንድነው ይህንን ሽረሮች እንደዚህ ያደረጉት የሰው ልጅ ታሪከ ቢስ እንዲሆንና ራሱን እንዲረሳ በቃ ከጌታ ጋር ጭራሽ እንዲለያይ ለማድረግ ነው እናንተ እኮ በገዛጅ ተሻሽለ ብለ ታውሬ ተነስተ ነው እዚህ ደረጃ የደረስከው ስለዚህ ፈጣሪ የለም ለማለት እንደ መንደርደሪያ ነው እነሱ የተጠቀሙበት ማለት ነው ይህ ያው ለሰባ ዓመት ያህል ዓለምን ሲያጃጅሉ ከቆዩ በኋላ እነሱ አይወድቁ ውድቀት ወድቀው አሁን ደብዛቸው ጠፍቶ መሳቂያ ሆነዋል እንደዚህ ይሉ የነበሩት ኮሚኒስቶች ነበሩና ማለት ነው ግን በጃዙር ሌሎቹ ደግሞ ያው እነሱ ተክተው የኩፍር ኸይር የለውምና ሌሎቹም የሚያደርጉት ጉሸማ ቀላል አይደለም ግን ዋናው በምድር ላይ የነበረው ነቀርሳ ኮሚኒስት ፈልሷል ማለት ነው ሰው ልጆችን ብቻ ሳይሆን ሸይጣን ራሱን እንደሌለ ነበር የሚያስተምሩት ማ የሚሰብኩት ለሰላመት ዓመት ያህል እና እዝኩር ለሁም ያ ረሱለና ይልቃለ ረቡከ ጌታ ያለ መሆኑን ይልመላይከት ይልከራም በሰማያት ዓለም ለሚገኙት መላእክቶች በነገራችን ላይ መላእክቶች ከሰው ቀድመው ነው የተፈጠሩት ማለት ነው በምድር ላይ ደግሞ ቀድሞ የተፈጠረው ጅን ነው ጅኖች ከኛ ቀደም ብለው ነው የተፈጠሩት ሰው ሲመጣ ግን አለቃነቱን ለሰው ነው የሰጠው አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም ወሐመልናው ፊል በር ወል ባህር እንዳለው የአደም ልጅ የሚተካ በምድር ላይ ማንም የለም የኔ እንደም ወተወካይ ናቸው ብሎ ነው ያመጣቸው ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala ሰዎችን ከመፍጠሩ በፊት ሰው የሚባል ፍጡር በምድር ላይ አስቀምጣለህ የሚል መግለጫ አውጥቶ ለመላእክቶቹ አሳወቀ ይለናል ይሄ መግለጫ መውጣቱ ለምን አስፈለገ ለመላእክቶችስ መነገር ለምን አስፈለገ የሚል ጥያቄ ያስነሳል ማለት ነው መላእክቶች ፍጡሮች ናቸው በመሰረቱ እሱ አገልጋዮች ናቸው ደግሞ ታማኞችም ናቸው የፈለገውን እንዲፈጥር ለምን እንዴትም አይሉ ያይሳሉን ላይስቢቁ ነው ቢልቀውሊ ወሁም ቢአምሪ አመሩ እንዳለው ማለት ነው ህክማው ምንድነው የሚለው ጥያቄ ያስነሳል ማለት ነው አላህ ማንንም ነገር ሲፈጥር ማንንም የማንንም ምክርና አስተያየት አይፈልግም ከሱ የበለጠ ወይም ከሱ የተሻለ ምንም ነገር እንደሌለ ያቃልና የፈለገውን ነገር በፈለገው መልክና በፈለገው ወቅት ይፈጥራል ሰውን በሚፈልግ ሲያስብ ግን ለመላእክቶች ነገራቸው ይላል ቀድሞ በምንድን ነው የነገራቸው ያደረገበት ምክንያት ከነሱ ምክር ለመቀበል ሳይሆን ወይም አስተያየት እቺ ስለንት ለመውሰድ ሳይሆን አላህ Subhanahu Wa Ta'ala ይሄንን የገለጠበት ምክንያት የሰው ልጆች መመካከርና መወያየት መግባባት የህይወታችሁ መሰረት ነው ማለትም ለማሳየት ነው ማለት ነው እናንተን ስፈጥራችሁ መጀመሪያ እኔ እንኳ የማንም ምክር የማልፈልገው በጊዜው የሚገኙትን መላእክቶች ሰው የሚባሉ ፍጥሮች ለፈጥር ነው በምድር ላይ ላኖር ነው ብዬ ነግር ያለው ይሄ ራሱ የማማከር መልክ አለው ማለት ነው አላህ ማማከር አያስፈልገውም ግን እንደዛም ከመሆኑ ጋራ እናንተ የሰው ልጆች በምድር ላይ ሰላማዊ ኑሮ ልትኖሩ የምትችሉ ስትቻቻሉና ስትመካከሩ ነውና ይሄ የታሪካችሁ አካል መሆኑን እንድታውቁት ነው እናንተ ልፈጥር ነው ብዬ ለመላእክቶቹ የነገርኩትና ያማከርኩት ብሎ እንዳይረሳ ከታሪካችን ጋራ ምክክርና ውይይትን ለማቆራኘት ነው ተብሏል ማለት ነው ሌላ ምስጢር ሊኖረው ይችላል አላህ አለም ከዚያ በኋላ መላእክቶች እንግዲህ ነገራቸው ምንም ይሁን ምን ምክንያቱ በምድር ላይ ኸሊፋ ላደርግ ነው ብሎ ፈጠራቸው ኸሊፋ ወደሚለው ቃል ስንመጣ ምን ማለት ነው ሁለት አይነት ትርጉም ይኖረዋል ማለት ነው አንደኛ ኸሊፋ ማለት ምትክ ማለት ነው አንድ አለቃ ይኖራል ከአለቃው ደግሞ ቀጥሎ ምክትል ይኖራል ማለት ያ ኸሊፋ ይባላል ይሄ እንግዲህ ትርጉም ወደ ሁለት እንደገና ይከፈላል ማለት ነው አንደኛ ራሱን በራሱ የሚተካካ ፍጡር ለማለት ነው ሰዎች እዝር ሁልጊዜ አይኖሩም የተወሰነ ጊዜ ተፈጥሮ አንድ ትውልድ ያልፋል እንደገና ተከታው ትውልድ ይቀጥላል በአባት በልጁ እየተተካ የሚሄድ ፍጡር ማለት ነው ከመላእክቶቹ አክስ ማለት ነው መላእክታ በትውልድ በትውልድ አይቀጠልም አይተካም ታቃላቸውን መላእክታ ማለት አላህ ከጀመረ ጀምሮ ይፈጥራቸዋል በፈለገው ጊዜ የፈለገውን ይፈጥራል ልክ እንደ ማሽን ነው የሚፈጥራቸው አባትና እናት የላቸውም ራሱ በርሳቸው አይዋለዱም ፈለገውን ይሄን ያህል ያለውን ዝም ብሎ በኩል ይፈጥረዋል ከፈጠረው በኋላ በየቀኑ እንደኛ ተውሳካ አያጋጥመውም አይታመምም አያረጅም አይሞትም እስካሁን ከመጀመሪያ ጀምሮ የተፈጠረው መላእክት አለ ሁሉም እያንዳንዱ ማለት ነው እና ሁሉ ጊዜ ቋሚ እሱ አገልጋይና ወዳጆች ናቸው ስለዚህ መላእክት መጨረሻ ጊዜ አንዴ በጅምላ ነው የሚሞቱት ጫማ ሲደርስ ብቻ በአንድ ጊዜ ለኩሉ من عليها فان ويبقى وجه ربك ذي الجلال والاكرام እንዳለው ዓለም ላይ ያለ ነፍስ ያለው ነገር ሁሉ ሁሉ ሸይን ሃሊኩን ኢላ ወጅሃ ከአላህ በስተቀር ያለ ሁሉም ማለቅ አለበት የሚለው አዋጅ ሲወጣ መጨረሻ ላይ ነው መላእክቶች የሚያልቁት አንዴ ብቻ ማለት ነው እንጂ በየቀኑ እንደኛ አያግዛቸውም ይሄ እንግዲህ ከናንተ ባህሪ የተለየ ብሎ መግለጫ እናንተ ሁልጊዜ ቋሚ ናችሁ ሌሎች ግን እየስበርታቸው ትውልድ በትውልድ እየተተካካ እየተቀያየረ የሚሄድ ትውልድ ይፈጥራለሁ ብሎ ነው ያሳወቃቸው ማለት ነው የከሆነ እንግዲህ ወጃለ ሊባዲን እንዳለው ከፊሉ ለከፊሉ ምትክ የሆነ አባት በልጁ እየተተካ እንደገና ወደ ልጅ ልጁ እየተሸጋገረ የሚሄድ ትውልድ በሰንሰለት ማለት ነው ያኛው የሰማይ ዓለሙ ህዝብ ግን ራሱ ችሎ ነው የተፈጠረው በትውልድ አይቀየርም ማለት ነው አንዱ ይሄ ነው ማለት ነው ሁለተኛ ጅኖች ቀደም ብለው በምድር ላይ ተፈጥረው ነበረ እና እነሱ አላህ እንግዲህ እንደ በሌላው አያት እንደተከሰው ወማ خلقت الجن والانس الا ليعبدون ሰዎችንም ሆነ ጅኖችን የፈጠርኩት እኔን ጌታቸውን አውቀው እንዲገዙ ነው ብሎ ነበረ የመጀመሪያ መሞከሪያ የሆኑት ጅኖች ከተፈጠሩ በኋላ የተፈጠሩለትን አላማ ፈጥነው ነው የረሱት ማለት ነው ብዙ ሳይቆዩ ገና ሰዎች ሳይመጡም ተፎካካሪ ሳይኖር ብቸኛ ባሮች ሆነው እያሉ ጌታን በመገዛትና በማምለክ ፈንታ ወደ አመጽና ወደ ወንጀል ወደ ኩፍር ገብተው እስበርታቸው እስተመጨፋጨፍ ደረሱ በቡድን በቡድን እየተከፋፈሉ እስበርታቸው ይጨፋጨፍና ደም ነበረ ማለት ነው ያ ነገር እየከፋ በሚሄድ ጊዜ ቢመከሩም ምን አልሰሙም ያኔ አላህ Subhanahu Wa Ta'ala ከሰማይ ዓለም የመላእክት ኃይል ላከባቸው ዘማች ማለት ነው እና እንደዚህ በምድር ላይ ስፐርታቸው የሚጨፋጨፉና ስራቸውን የሚያከፉ ፍጡሮች ሂዱና እናንተ ጥቋቸው ብሎ መላእክቶችን ላከባቸው እነዛ መላእክቶች ዘምተው ጅኖችን ጨፈጨፏቸው ነው የሚለው እና አብዛኛዎቹ አለቁ የተረፉት በጋራ በሸንተረርና በባህር በተለያዩ ቦታ በሸለቆዎች ተደብቀው ለዘር ያህል ተረፉ የተወሰኑ ያኔ ለናሙና ኢብሊስንም ማርከው ወደ ሰማይ ይዘው ተሄዱ ነው የሚባለው የታሪኩ ብዙ ጊዜ በቁርአን በግልጽ የተነገረ ነገር አይደለም ግን በተለምዶ የሚባለው እንደዚህ ነው ስለዚህ እነዚህ ጅኖች ቀደም ብለው በመምጣታቸው የምድር ባለቤት ነበሩ ኋላ ግን ኸሊፋ የሚለው ጅኖችን የሚተካ ተፎካካሪ ማለት ነው በሁለተኛው ትርጉም የመጀመሪያ ራሱ ትውልዱ በትውልድ የሚተካ ብለናል ሁለተኛው ግን ጅኖች በቁብቃት አልታየባቸውምና እንደገና ይሄንን የአላህን አደራ ለመጠበቅ የጌታን ተውሂድ ለማራመድ ጅን እንደ ሰዎች መምጣት አለባቸው ተብሎ በጅኖች ፈንታ የተተካ ተብሎ ተተርጉሟል ማለት ነው ሌላው ለዘመቻ የመጡት መላእክቶች የተወሰነ ጊዜ ተልኳቸውን ተጨረሱ በኋላ በምድር ላይ እንቀጥላለን የሚል ሐሳብ ነበራቸው ያነ እናንተ ወደ አገራችሁ መመለስ አለባችሁ ተልኳችሁን ተወጣችኋል ተመለሱ ወደ ሰማይ በምድር ላይ ሌላ እናንተን የሚተካ ፍጡር አመጣለሁኝ ይህ ጊዜ ለምን ለመላእክቶች ይህን ነገር ነገራቸው የሚለው ምስጢር ይጠቁመናል ማለት ነው እናንተ በምድር ዓለም የዘምተን የከፈትነውን ሀገር ይዘን ቀጥላለን እንዳትሉ ሙተለ ተመለሱ በእናንተ ፈጣ ሌላ መተኪያ ፈጥራለሁ ሰው የሚባል የሚሆናል ስለዚህ ኸሊፋ አሁን ደግሞ ለምን ሆነ ለመላእክቶች መላእክቶችን ተክቶ መሬትን የሚረከብ ኃይል ማለት ነው ሌላው ደግሞ አራተኛው ኸሊፋ የሚለው ትንሽ ተተለመደው ትርጉም ወጣ ብሎ ኸሊፋ ማለት ምትክ ማለት ይሆናል ማለት ነው እርግጥ ብዙ ርቆ አልሄደም ምትክ ማለት ምን ማለት ነው ኸሊፈቱላህ ብሎ ፈስረዋል የፊት እስካሁን ያልናቸው አንድ ራሱ በራሱ የሚተካካ ሁለት የጅኖች ምትክ ሶስት የመላእክት ምትክ ይያልነ ነበር ይሄር ነው አሁን ደግሞ ኸሊፋ የሚለው ተወካይ በሚል ማዕና ይመጣል ማለት ነው የአላህ ተወካይ ለማለት የሰው ልጆች በምድር ላይ የአላህን ፍቃድ ለማራመድና ስርዓቱን ለማስከበር አላህ ሐላፊነት የጣለባቸው የአላህ ተወካዮችና አገልጋዮች ለማለት ተተርጉሟል ማለት ነው ይህም ከሆነ እንግዲህ አላህ Subhanahu Wa Ta'ala ያመጣውን መመሪያ በምድር ላይ ገቢራዊ እንዲሆን የጌታ ታማኝና አገልጋዮች ሆነው እንዲቀመጡ ነው ያመጣቸው ማለት ነው ሁሉም እንግዲህ አግባብነት ያለው አባባል ነውና እነዚህን ሁሉ ሐሳቦች ያጠቃልላል ይህንን እንግዲህ በሚያደርግበት ጊዜ መላእክቶች አማክሯቸዋል በማንኛውም ምክንያት እና እነሱ አልጠየቁትም እሱ በፍቃዱ እንዲህ አይነት ፍጡር ለፍጡር ነው ብሎ ሲነግራቸው እነሱ ደግሞ በሩ ስለተከፈተላቸው የአይነት ፍጡር መፍጠር ለምን አስፈለገ የሚል ጥያቄ ሊያነሱ ነው አያይዘው ማለት ነው እና የነሱ ጥያቄ በሚቀጥለው እንመለስበታለን ወሰለላሁ ወሰለም አለ ነብዩ ወላሪካ ቢስሚላሂ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱልላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala የሰው ልጆች ወደ ምድር እንዴት እንደመጡና በምን መልክ እንዳመጣቸው በመጠኑም ቢሆን እየገለጸልን ነው ያለውና ይህን ታሪካችንን በሚገባ መረዳቱ በጣም ጠቃሚ ነገር ነው ስለዚህ ለመላእክቶች አላህ Subhanahu Wa Ta'ala በምድር ላይ ተተካኪ የሆኑ ወይም የኔ ወኪሎችና ታማኝ አገልጋዮች የሚሆኑ ፍጡሮች ፈጥራለሁኝ የሚል መግለጫ ሰጣቸውና ሰውን እንደሚፈጥር አሳወቃቸው ይላል ያኔ ሐሳቡ የተሰጣቸው መላእክቶች قالوا اتجعل فيها من يفسد فيها እና አንተ በዚህ በምድር ላይ فيها ማለት في الأرض ማለት ነው በዚህ በምድር ላይ ويفسد فيها? ጥፋት የሚፈጽም ፍጡር ታመጣባታለህ እንደ ብለው ጠየቁት ይላል እና በምድር ላይ አጥቶች ወንጀል የሚያበዙ ማለት ነው ወይስሊኩ ዲማአ በተለይም ደግሞ አስበርታቸው ረራ የሌላቸው ጨካኞችና ደም የሚፋሰሱ የሆኑ ፍጥሮችን እንዴት ታስቀምጣለ የዚህ አይነት ፍጥር ማምጣት ለምን አስፈለገ ብለው ጠየቁት ይላል ወናኑ ንሰብሁ ቢሐምዲከ ወንቀድሱ ለከ እኛ በበኩላችን እንደሚታወቀው ያው ያንተ ታማኝ አገልጋዮች ነንና አንተን እናወድሰሃለን ያለማቋረጥ ያለመሰልቸት ማለት ነው ሰብሁነ ሌላ ወናሃራ ላይ ፍጥሩን እንዳለው ራሱ 24 ሰዓት ሁል ጊዜ ሌላ ስራ የላቸውም ጌታን ከማወደስና ከመስገድ ከመጸለይ በስተቀር እና ሁል ጊዜ ሰለቸን ደከመን ሳንል እድሜ ልካችንን እያገለገልንህና እያወደስንህ እያለ ከሌላ እንዳውም በተቃራኒው የሚያጠፋና የሚያከፋ እስለርሱም የሚጨካከንና ደም የሚፋሰስ የሆነ ፍጡር ማምጣት ለምን አስፈለገ ብለው ጥያቄ አቀረቡ ይላል ማለት ነው ወኑ ቀድሱ ለከ ማለት ወኑ ሰሊ ለከ በተለይ ምን ሰግድልሃለን ሁልጊዜ ለቋሚ ስግደታችንን ያለመሰልቸት ያለማቋረጥ እንቀጥላለን ወይም ወንቀድስ ለከ ማለት አንፉሰና ለኢባደቲከ ራሳችንን አንተን ለማገልገል እናጸዳለን እና ቅርጻችንን አለባበሳችንን ሁለንተናችንን ንጽህናችንን ጠብቀን በንጹህ ገጽታ አንድ ቀን ሳንጎድፍ ላንተ ሽርጉድ ብለን እናገለግላለን እንደዚህ አይነት እንግዲህ ታማኝና ቅን አገልጋዮች እያሉ ሌሎች እንደገና ደካሞችና ወንጀለኞች እስወርሳቸው የማይስማሙ ጨፍጫፊዎች መፍጠር ለምን አስፈለገ ብለው ጥያቄ አነሱ ይላል قال اني اعلم ما لا تعلمون ያኔ አላህ Subhanahu Wa Ta'ala በጥቅል መልስ መለሰላቸው ማለት ነው ጥያቄው በመሰረቱ ያው ህጋዊ ነው ለምን ጠየቃቸውኝ ያላላቸው ማን ነው ለምን በሩን የከፈተው እሱ ራሱ ነው በምድር ላይ ሰዎች የሚባሉ ነገሮች ይችላልቸው እንግዲያው እሱ እንግዲህ አታቡን ታካፈልከን እኛም ስለነዚህ ስለሚፈጠሩ ሰዎች ለምን እንደሚፈጠሩ ጥያቄ አለን ብለው ጥያቄያቸውን አቀረቡ ጥያቄያቸውን በዝርዝር ሊመልስላቸው አልፈለገም ለጊዜው ማለት ነው እንግዲያው ሳበጥቅሉ እኛ ዓለሙ ማለት ዓለሙ እናንተ የማጣቁትን እኔ አውቃለሁኝ አሁን እናንተ በእነዚህ በሚፈጠሩት ፍጡሮች ላይ እንዳላስፈላጊ ለምን ይፈጠራሉ የሚል ተቃውሞ መልክ ያለው ቃል ነው ያነሳችሁት ይህን ነገር ለምን እንደሚፈጠሩ ዝርዝሩን እንኳን አሁን ባልነግራችሁም ብቻ መፈጠራቸው አስፈላጊ መሆኑን የሚያረጋግጥ ነገር አለ ከጀርባቸውና ብቻን የማጣቁትን አቃለሁኝ ግደለም መፈጠራቸው አስፈላጊ ነው ብሎ ገፋበት ማለት ነው እዚህ ላይ ሌላው የሚነሳው ጥያቄ መላእክቶች በጣም የተሌላው ፍጡር ሁሉ የተለዩ ናቸው አይወነጅሉም ጌታ ከጌታን ፍቃድ አያፈነግጡም እንደውም ጌታን አይጠይቁትም ለመጀመሪያ ጊዜ አሁን ነው ጌታን የሚጠይቁት እና ከዛም በኋላ ከዛም በፊት ላይ ላይ ለምን ብለው አይጠይቁም እንኳን ሌላ ቀርቶ የሚሰሩትን ስራ እንኳን ምን እንስራ ብለው አይጠይቁም ጌታን በጣም ከመክበራቸውና ከመፍራታቸው ብዛት የተነሳ እጃቸውን አጣምረው ብቻ ትእዛዝ እንዲመጣ መጠበቅ ነው እንጂ ምን እንታዘዝ ማለትን እንኳን እንደ ድፍረት ስለሚቆጥሩት ጌታን ምን እንስራ ብለው አይጠይቁም ይላል ግን አሁን ራሱ ነው የጋበዛቸው እንዲጠይቁ ያደረጋቸው ማለት ነው ስለዚህ አሁን እነዚህ ሰዎች የሚባሉ ፍጡሮች ለምን እንዲመፈጠር አስፈለጉ አሉ ግን የሚገርመው እዚህ ላይ ሰዎችን እንዳቲ እንዳላስፈላጊ አድርገው ነው የገለጧቸው ማለት ነው ሳይመጡ ገና ሳይመጡ የታወቁ ባህሪያቸውን የሚለው ጥያቄ ያስነሳል ሰዎች ገና አልተፈጠሩም በቅር ደረጃ ነው ሰው የሚባል ፍጡር እፈጥራለሁ ብሎ ነገራቸው እነሱ ግን ያ የምትፈጥረው ያሰብከው ሰው ወንጀለኛ ነው ፈሳድ በመሬት ላይ ጥፋትን ሊያሰራጭ የሚችል ነገር ነው እንደገና ደም የሚፋሰስ ነው ሲሉ ይህን ባህሪውን እንዴት ሊያውቁ ቻሉ አስቀድመው የሚለው ጥያቄ ይነሳል ማለት ነው ይህን እንግዲህ ያነሱበት ምክንያት በተለያየ መልኩ አንዳንዶቹ እዚህ ላይ ሐሳቡን ጠቅለል አድርጎ ስላቀረበው እንጂ ይሄ የሚፈጠረው ሰው ምን አይነት ባህሪ እንዳለው እሱ ራሱ ጠቁሟቸዋል እዛ መጀመሪያ መግለጫው ላይ መግለጫው አሁን ጠንጠል አድርጎ ነው ያመጣው መግለጫው ላይ ሰዎች የሚባሉ ፍጡሮች ከናንተ የተለየ ባህሪ ያላቸው ደጎችም አሉ መጥፎዎችም አሉ ክፎች አረመኔዎች ከሃዲዎችም አሉ የሚል ነገር ተነግሯቸዋል ቀደም ሲል ከዛ ተነስተው ነው እንጂ በግምት ገና ያልተፈጠረን ሰው መወንጀል አይቻልም ሰው ሳይፈጠር ሀታ ቢያቅ እንኳን እርግጠኛ መሆን አይቻልም ማን የሌለ ሰው እንደ ወንጀል ይሰራል ብሎ ለመናገር ግን አላህ Subhanahu Wa Ta'ala እንዳሳወቃቸው ነው የሚያሳየው ይላል ከዛ በኋላ ያሳውቃቸውስ ጌታ ያው በስልጣኔ እኔ በእውቀቴ እፈጥራለሁኝ ካለ እነሱ ማጥላላት አለባቸው ወይ ጌታ ሊፈጥር የፈለገውን ነገር እና እነዚህ አጥፊዎች አጥፊዎች እኔ ጨካኞች ደም ተፋሳሾች እያሉ ማብጠልጠል አግባብ ነው ወይ የነሱ ባህሪስ ነው ወይ የሚለው ደግሞ ሌላ ጥያቄ ይወልዳል ማለት ነው የሰውን ሰውን ለመጥላትና ለመቃወም ወይም እንዳይመጣ ለማድረግ አይደለም ይሄን ያደረጉት ምቀኝነትም የለባቸውም እንግዳውሳ ጌታን በጣም ስለሚያፈቅሩና ስለሚያከብሩ ጌታን የሚዳፈር ነገር ሊያው አይፈልጉም ማለት ነው ለጌታ ጥብቅና መቆማቸው ነው አንተን እንግዲህ እነዚህ ሰዎች የሚያጠፉ የሚከፉ ከሆኑ ያንተን ክብር የሚነኩና የሚወነጅሉ ፍጥሮች እንዴት ይመጣሉ ብለው ለጌታ ነው ጥብቅና የቆሙት ማለት ነው እንጂ ለራሳቸው ቢመጡ እነዚህ ነገሮች አንድ ነገር ጥቅም ይጋፉናል ወይም በእኛ ላይ ጉዳት ያደርሱብናል ብለው አይደለም ማለት ነው ጌታቸውን ማንም ላይ አይፈልጉም መላእክቶች ስለዚህ እነዚህ ወንጀለኛ ሆነው የሚመጡ ከሆኑ ለምንድነው ጌታ የሚወነጀለው አንተ ደግሞ ክብረህን የማያውቁልህ ህግህን የማያከብሩልህ እንደ አይነት ባለጌዎች ለምን ይመጣሉ ብለው ለእሱ ነው እየተቆረቆሩ ያሉት ተብሎ ተፈስሯል ማለት ነው እንጂ እነሱ እንደኛ አይበሉ አይጠጡ ንብረት ሀብት ምን ነገር አይፈልጉም እኛ ደካማ ስለሆን አንድ ሰው ተመጣ ይጋፋኛል ኑሮዬን ያጣብብኛል ስልጣን ያለው ስልጣኔን ይቀማኛል ሀብት ያለው ስራዬን ይሻማኛል ብሎ ነው ስበርሱም ይመቀኛየው ማለት ነው ግን መላእክታ የዚህ አይነት ችግር የለበትም አላህ በፍጡሩ ምግባቸው ጌታን ማወድስ ብቻ ነው ጌታን ሲያወድስ ልክ እኛ አየር እንደምንጠጣ የጌታ ውዳሴና የጌታ ኢባዳ ነው ቀለባቸው ይሄ ደግሞ ማንም የፈለገው ቢመጣ ምንም የሚጋፋቸው ነገር የለም ማለት ነው በዚህ መልክ እንግዲህ ለጌታ ካላቸው ታማኝነት ብዛት የተነሳ እኛ ለየተቀን ሰዎች ደከመን ሳንል እያገለገልን እያወደስን እየሰገርን እየጸለይን እንደያለ ለምንድን ነው እንደገና በተቃራኒው የሚያጠፉና የሚያቀፉ ወንጀል የሚፈጽሙ በርሳቸው የሚዳሙ የምታመጣው ማለታቸው ለሱ ክብር መከራከራቸው ነው ማለት ነው ያኔ አላህ Subhanahu Wa Ta'ala እኔ አለሙ ማላ አለሙን እናንተ ሰውን አሁን ያወቃችሁት በደካማ ጎኑ በኩል ብቻ ነው በደካማ ጎኑ ብቻ ስላወቃችሁት ያቺና አክቲ የሆነ ለምን ይመጣል ስላላችሁ እናንተ ያላወቃችሁት ምስጢር እኔ አቃለሁ ማለት ከሰው መካከል ደግሞ ጠንካራ ጎን ያለው እንዳለ እኔ ያውቃለሁ እና አጥፊ ሊሆን ይችላል ግን ከሰው መካከል አይደለም ለነብያት የመጡት ከሰው መካከል አይደለም ለሸሃዳዎች የመጡት ከሰው መካከል አይደለም ሲድቆች የተፈጠሩት ዑለማዎች የአላህ ወዳጆች ሁሉ የመጡት እነዛ ሁሉ እንግዲህ አሁን ተረስተዋል በብዙሃን ውስጥ ተውጠው ማን ነው በሰው ስም ስለዚህ እነዛ ከሰው መካከል የነጥረው የሚወጡ የኔ አገልጋዮች አሉ እናንተ በተፈጥሯችሁ ንጹሃን ቅዱሳን ስላደረኳችሁ ወንጀል እንስራ ብትሉ እንኳን ማሰብ እንኳን አይችሉም በተፈጥሯቸው ወንጀል አያስቡም አያውቁትም ጭራሹን ማለት ነው ግን ሰዎችና ጅኖች ተቃራኒ ባህሪ ያላቸው ናቸው ሸርና ኸይር ጎን አላቸው ማለት ነው በአንድ በኩል የራሳቸው የግል ስሜት አላቸው በሌላ በኩል ደግሞ አምልኮ አላቸው በጌታ በኩል ያለው ገጽታቸው በጠነከረ ቁጥር ኢማናቸው በጎለበተ ቁጥር ጌታን ይፈራሉ ያከብራሉ ነፍሳቸው ነፍያቸው ወደ መጥፎ እንኳን ብትገፋፋቸው እንዴት ጌታ ያልፈቀደውን ነገር ሰራለሁኝ ብለው ለጌታ ይዳኛሉ ማለት ነው ሸይጣን ቢገፈጥራቸው ሸይጣን አውቄሃለሁ አንተ ጥላቴ ነህ ጌታ ጋር ልታጋጨኝ ነው ይሉና ራሳቸውን ተቆጣጥረው ሰይጣንን ተቋቁመው መታጃይ የሆኑ ባሮች ይመጣሉ ማለት ነው እናንተ ግን ትግል አታውቁም በተፈጥሯቸው ጌታን መገዛት እንደሱ ሆኖባቸዋል እነሱ ጌታን ካልተገዙ ካላወደሱ መኖር አይችልም አሳ ከባህር ከወጣች መኖር ትችላለች እንደዛ ማለት ነው እነሱ ዚክርና ኢባዳ ለነሱ ስለዚህ እነዛ ታጋዮቹ ሰይጣኑንም ተቋቁመው ሰያጥነል ለኢንሱ ወልጂን ስንቱ شرير ሁሉ ስሜታቸውን ተቆጣጥረው ነፍሳቸውን ዳኝተው እኔን የሚገዙ ከሰዎች መካከል እነዛ ናቸው ታጋዮች ሁሉ ነገር ይቅርብን አላህ ይሻለናል ብለው ነው እኔን የሚመርጡኝ እና የዛ አይነት ቁጥሮች ደግሞ እናንተ እንደነሱ አይነት ፈተና ላይ ወንጀል ላይ ብትወርቁ ላትቋቋሙ ትችሉ ነበረ የዛ አይነት አካል ስላለ ከነሱ መካከል እነሱ መፈጠራቸው አስፈላጊ ነው ማለት ነው ባጭሩ የጠቆማቸው ነው የሚሉት ተንታኞች ማለት ነው በዛ መልክ እንግዲህ አላህ ያሰበው መሆኑ አይቀርምና ያው በቅዱ መሰረት ነብዩላህ አደምን ፈጠረ ማለት ነው ሲፈጥራቸው ያው በሌላው አያት እንደጠቀሰው መጀመሪያ ያው አፈር ነው ከተለያዩ የአፈር ቦታዎች ተቆነጣጥሮ ተሰበሰበና የተወሰነ አፈር ከየአይነቱ ከየከለሩ ዛሬ የሰው ልጅ መልኩ ዝጉርጉር እንደሆነው ማለት ነው ከጥቁሩ አፈር ከቀዩ ከነጩ ከተለያየ ተደረገና በአንድ ተቦክቶ ተዘፍዝፎ ለተወሰነ ጊዜ ቆየ ከዛ በኋላ የተወሰነ ጊዜ ከመቆየቱ የተነሳ ቦካ ሲቦካ ጭቃ ጠረኑ ይለወጣል ሽታው እንደገና እንደዚህ እንት ሲያነሱት እንዲያረግ ይገተታል በዘንዶም ቦካ ጊዜ ማለት ነው እና እንደዛ የቦካና የሚገተት ሽታው የተቀየረ ጭቃ ሆነ ይላል ከዛ በኋላ ይህን ጭቃ ቅርጽ ሰጠው ያው ሰው ሊሆን በፈለገውና እሱ በመረጠው ቅርጽ አሁን ባለነው በሰው ምስል ያን ጭቃ እንደ ሸክላ ሰራና ቀርጾ አዘጋጀው ማለት ነው ከዛ ልክ ቅርጹን ታሟላ በኋላ እንዲደርቅ አደረገው ከደረቀ በኋላ እንደዚህ ሲነካ እንደ ሸክላ ኪል ኪል ነበር ይጮህ ነበር አንድ ሸክላ አዲስ ሸክላ እንዲስተነካው ይቅጠለጭላል ይጮሃል እና ምንሶልሷል የሚለው ሌላው ቦታ ማለት ነው ከዛ በኋላ ያ ሸክላ በዛ መልክ ተተቀረጸና የሰው ምስል ይስታ ተያዘ በኋላ ከደረቀ በኋላ ሩህ የምትባል ሚስጥር አመጣና በውስጥ ጨመረበት ማለት ነው ከዛ በኋላ ሩህ በቀጥታ ያን ነገር ቀየረችው ማለት ነው ተናንትና ሸክላ የነበረው ነገር ወደ ሰውነት ያ አጥንት ስጋ ቆዳ ለብሶ የሚተሳቀስ የሚላወስ የሚናገር የሚያስብ ፍጡር አደረገው ቢቁድረቴ ማለት ነው ሩህ የምትባል ነገር ስለጨመረበት ስለዚህ ሩህ ስትወጣ በቀጥታ ወደዛ ወደ ሸክላነቱ ይለወጥና ወዳው ፈርሶተ ጥቅም ይሆናል ጀናዛው ማለት ነው ሩህናት ዋና ሰውነትን ሰው ያደረገችው እና በዛ መልክ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆችን ሊፈጥር ሲፈልግ የመጀመሪያው ሰው አባትም እናትም ሳያስፈልገው ከሱ በፊት ሌላ የለምና ይህንን ሸክላ ራሱ ፈርጦ ሊማከለጥቱ ሊደየ እንዳለው ሙባሸረተን በእጁ ነው የፈጠረው የሰው ልጅ ተማክበሩ የተነሳ ማለት ነው ኩን ማለት ይችላል ዝም ብሎ ትእዛዝ ሊሰጠው ሊፈጠር ይችላል ሰማይ መሬትን ኩን ነው ያለው ዝም ብሎ እና ሰውን ግን ሊማ ፈለቅቱ ይደየ ይላል በጀ ጭቃ አለቃም ብዬ ተጠየቅኩም ራሴ ነኝ አንከባክቤ ፈጥሬ ያዘጋጀሁት ይላል ማለት ነው በዛ መልክ ፈጥሮ ሮህን ጨምሮ የመጀመሪያው አደም ቁጭ አለ ሰው ሆኖ ማለት ነው እና ሲመጣ እንግዲህ በምድር ላይ የእሱ መሰል ምንም ነገር የለም ምድር በዳ ላይ መጥቶ ብቻውን ራሱን ሲያገኝ ግራ ተጋባው በዘነ የዛ ጊዜ አላህ Subhanahu Wa Ta'ala እንደገና ቢራህመቲ እሱን የምታዝናናና የምታጫውተው ጓደኛ ሊፈጥርለት ፈለገ ማለት ነው ከዛ አንድ ሰው ሲወዝን እንግዲህ ያው እንቅልፍ ሸለብ ያደርገዋል ያንገላጃል አይደለም በዛ መልክ እንዳንገላጀው እንዳያመው ከገዛ ጎና አጥንቱ ተግራ ጎና አጥንቱ የላይኛዋን አንጥቶ አውጥቶ ወዳው በቅጽበት ሙሉ ሰው አድርጎ በጾታው ብቻ ሴት አድርጎ ተንጥልፉ ብርነቴን ምን ወሰለ ሙሽራ ቁጭ ብላለይ ተጎኑ ማለት ነው ተዋውባ እና ደነገጠ ስሜቱ ወደ እሷ ተወረወረ እና ተሰማው ከሰውነቱ አንድ ነገር እንደተቀነሰም ተሰማው እና ሰረኔ ወደኝ ወደኒ አለ እኔ ስጋዬ ስጋዬ ቁራጭ ነሽ ከየት መጣሽ እንዴት አለ ከዛ በኋላ ያው እሷ ጋራ እሷም ስሜቱ ስሜቷ ወደሱ እሱም ወደሷ ተወረወረና ፍላጎት አደረባቸው ማለት ነው ያን ጊዜ አላህ Subhanahu Wa Ta'ala ያው ላንተ እኮ ኑሮ ተካፋይ አድርጌ ነው ያዘጋጀሁልህ ተፈለካ ሰጥቻለሁ ብሎ ኒካውን ራስ አሰረለት ማለት ነው እና በዚህ መልክ ያው ሱረቱ ኒሳ ላይ ባጭሩ እንደሚጠቅሰው ማለት ነው ወፈለከ ሚና ዘውጀሃ ወበተኑ ማርጃለን ከቲራ ወኒሳ መቀናጀውን ፈጠረለት ይላል ስለዚህ በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala አደምን ከምንም ዝም ብሎ ከአፈር አንስቶ ታዘጋጀው በኋላ እንደገና ደግሞ ባለቤቱን ከራሱ ጎናጥን አዘጋጅቶ አጣመራቸውና የሰው እርባታ መነሻ ምንጭ ሊሆኑ ቻሉ ነው የሚለው እና አላህ Subhanahu Wa Ta'ala እንግዲህ አደምን እነዚህ መላእክቶች ለምንድነው የዚህ አይነት ቁጥር የሚመጣው የሚል ጥያቄ አንስተው ስለነበረ ያ ለማሳወቅና አደም አስፈላጊ ፍጡር መሆኑን ለማሳመን ቀጥሎ ሌላ መግለጫ ሰጠ ማለት ነው መጀመሪያ ለአደም አንድ ታላቅነታቸውን የሚገልጽ ማዕረግ ሊሰጣቸው ነው እሱ ምንድነው ወአደመ አደም አልአስማአ ኩላ አደምን ስም የተባለን ሁሉ አስተማረው ይላል አደምን በእውቀት አነጸው ማለት ነው እንግዲህ የእውቀት መነሻ ስሞችን ማወቅ ነው መጀመሪያ የተለያዩ ነገሮችን ስማቸውን ካወቅ ከዛ ቀስ ደግሞ ባህሪያቸውን ታጠናለህ ማለት ነው ጣሪያቸውን ታጠና ምን ለምን እንደሚውል ምን ለምን እንደሚጠቅም እውቀት እየሰፋ ይሄዳል ማለት ነው ከዛ በኋላ እያንዳንዱ ነገር እንዴት እንደምትጠቀምበት እንዴት እንደምትገለገልበት ካወቅ ኑሮ ራሱ እየተሻሻለ ይሄዳል ማለት ነው እውቀት በሌለ ቁጥር ግን ድፍን ማለት ነው ከንሰሳ ያልተለየ ነው ስለዚህ አደምን እነሱ በመላእክቶቹ ግምት እንደው ተራ ነገር እንዳላስፈላጊ ነገር አድርገው ነውና ሰውን የገመቱት ይሄ ተንቆ የመጣው ወደ ኋላ ከአፈር ተጭቃ የመጣው ፍጡር እናንተ ሊበልጥ ይችላል ማለትን ሊያስረዳቸው መጀመሪያ አደምን እውቀት አሳጠቀ ማለት ነው አደም እውቀት ሰጠ እነሱ ማያውቁትና ያልደረሱበትን እውቀት ወአለማ አደም الاسماء كلها ነብዩላህ አደምን አለይሂ ሰላም ስም የተባለ ነገር ሁሉ በአጠቃላይ በተለይ የጎሳዎችን ስም ማለት ነው የእያንዳንዱ ፍጡር አጠቃላይ አጠቃላይ ስም አለ በአለም ደረጃ ራሱ ይሄ ያለንበት ዓለም ምንድነው ስሙ ከተባለ መሬት ነው ስሙ አጠቃላይ ማለት ነው ለኛው ዓለም ምንድነው ከተባለ ሰማይ ነው የሚባለው ማለት ነው እና በዚህ በሰማይና በመሬት መካከል ያለው ምንድነው ከተባለ ጀው ነው አየር ነው እንደዚህ አጠቃላይ ነገሮችን ከዛ ደግሞ ወደ ዝርዝር ቁጥሮች ስትመጣ በዚህ ቅርጽ ያለው ማን ነው ምንድነው የሚባለው ሰው ነው ይባላል ማለት ነው ከዛ ይሄ መላእክት ነው ይሄ ጅን ነው ይሄ እንስሳት ነው ይሄ ነፍሳት ነው ይሄ እጽዋት ነው ይሄ አዝርዕት ነው ከዛ የተተከለ ነገር ሁሉ ውስጥ ገባለ ብቻ አላህ የፈጠረውን ነገር ሁሉ ባይት ቁጥር ስሙንም ጸባዩንም ያውቁት ነበር አደም ማለት ነው ይሄ በጣም ትልቅ እድል ነው አላህ የሰጣቸው አንድ ነገር አደም ፊት የሚታይ ነገር ከመጣ ያ ነገር ምንድነው ምን ይጠቅማል የሚባል ነገር የለም አደም ላይ ቀጥታ አውቶማቲካል ያውቁታል ጥቅሙንና ስሙን ማለት ነው የምን እውቀት አላህ አሸከማቸውና አደ መላእክቶቹ ጋራ ውድድር ሊከፍትላቸው ነው ማለት ነው ወአለማ አደም አልአስማአ ኩላሃ ለአደም ስም የተባለን ሁሉ ካስተማራቸው በኋላ ثم عرضهم على الملائكه ከዛ የስም ባለቤት የሆኑትን ተጠሪዎች በመላእክቶች ላይ አቀረበ እንደ ማረጃን አደረገና አደምና መላእክቶች የተገኙበት ስብሰባ ታዘጋጀላቸው በኋላ የተለያዩ የፍጥረታት አይነቶችን ናሙና አቀረበ ማለት ነው ካቀረበ በኋላ ጥያቄው መጀመሪያ ተጠያቂ መላእክታ ተባለና በአደምና በመላእክት መካከል ውድድር ሊካር ነው ማለት ነው እናንተ መላእክቶች እነዚህ እነዚህ እነዚህ ነገሮች ምን ይባላሉ ለምን አገልግሎት ይውላሉ ምን ይጠቅማሉ እስቲ ተናገሩ ተብለው ተጠየቁ ማለት ነው እና ለመላእክቶች የስሞችን ባለቤት ተጠሪዎችን አቅርቦ በእይታ እያሳየ ስማቸውና ጥቅማቸው ምንድነው እነዚህ ነገሮች ብሎ በሚጠይቃቸው ጊዜ فقال انبئوني باسماء هؤلاء እነዚህ ፊት ለፊታችሁ ተደርድረው የምታዋቸውን ነገሮች ስሞቻቸውን እንድትነግሩኝ ይፈልጋለሁ እስቲ ንገሩኝ አላቸው ማን ነው እንኩንቱም ሷዲቂን እናንተ በአባባላችሁ እውነተኞች ከሆናችሁ ይላል ማለት ምንድነው በውስጥ ስሜታቸው እንግዲህ ተፎካካሪ ስላለባቸው መጀመሪያ በዋነኝነት ቆይተዋልና ጌታ ካሁን በኋላ የፈጠረውን ቢፈጥርም ከኛ የተሻለ አዋቂ አይፈጥርም የሚል ስሜት ነበር ልባቸው ማለት ነው ያን ስሜታቸውን ስለሚያቅ ከናንተ የተሻለ የሌለ ከሆነ እናንተ እንዳላችሁት እውነተኞች ሆናችሁ ከናንተ የተሻለ ፍጡር እንደማይመጣ ታስባላችሁና ያባባላችሁ እውነት ከሆነ የበላይነታችሁን ለማረጋገጥ አሁን የቀረበላችሁን ጥያቄ መመለስ አለባችሁና የነዚህን ነገሮች ስምና ጥቅም ንገሩኝ ብሎ ጥያቄ ያቀረበላቸው ነው የሚለው ያን ጊዜ ከየት ያመጣል ነሱ ተማሩትም ይሄን ነገር ማለት ነው ምንም ቅዱሳን ንጹሃን ቢሆኑ በኢባዳው አንፃር አው ቁንጮ ናቸው ግን በእውቀት ደረጃ በሚመጣ ጊዜ ይሄንን ጥያቄ የሚመልስ እውቀት አልነበራቸውም ማለት ነው አንዲኡኒ ቢያስማ ያውላ እንኩንቱም ሷዲቂን ከኛ የተሻለ ፍጡር አይኖርም ብላችሁ ነውና በልባችሁ አደም ለምን ይመጣል እያላችሁ የምትከራከሩት ያላችሁ የናቁዲን ቃል እንዲባል እስኪ እናንተ አለቅነታቸውን አረጋግጡ ለጥያቄው መልስ ስጡና ብሎ ጠየቃቸው ያኔ እነሱ ለዚህ ጥያቄ መልስ እንደሌላቸው ያቃሉ ደግነቱ ትዲትም የለባቸውም ደግሞ መሸነፉንም በጸጋ ሊቀበሉት ነው ማለት ነው ምናሉ ቃሉ ሱብሃነከ አሉ እንግዲህ አንድ ነገር እንደታሰበላቸው ገባቸው ቶሎ ሸለቁ ብሎ መፋጠጡ እንደማያዋጣ ተረዱና ውዳሴያቸውን ያ ሙያቸው የሚያዋጣቸው ለሱ ማመስገን ነው ማወደስ ነው ስብሐነከ ያ ረብ እኛ ወትሮውን ሳንተን ማወደስ ነው ስራችን እንጂ በዛ አይነት ጭቅጭቅ ውስጥ ምን አስገባን እና ቅራት ላንተ ይገባ አሉ ማን ነው አወቁና ላይል መለና ኢላ ማአለምተና አለምተና እኛ አንተ በገዛ ፍቃድ ያሳወቀን የተወሰነች እውቀት አለችም ያቺ የተወሰነች እውቀት ካልሆነች በስተቀር አሁን እንደምትለውማ አጠቃላይ የፍጥረታት ነገር ሁሉ ስም የምናቀበት አቅም ከየታችን አሉት ነው እርግጥ ነው የተወሰነ ዕውቀት አላቸው ያ ዕውቀት ግን ለተነሳው ጥያቄ በቂ መልስ ሊሰጥ ስለማያስችል የኛ ዕውቀት እንትን ቁጥብሉ ጭልጥ እንደምትባለው ለዚህ እኮ የሚያበቃ ዕውቀት የለንም ታውቃለህ አይደለም እንደ እነካ አንተ አሊሙል ሐኪም አሉ አንተ ሁሉን ነገር የምታቀው አንተ ነህ አንተ እንግዲህ ደግሞ ወጭ ያልከው ያውቃል ጊዜ። ያው ጸጋን ያካፈልከው ሁሉን ነገር የምታውቅ ስለሆነ ስታከፋፍለን ከውቀቴ ለአንዱ ቆንጠር ለአንዱ ዘረፍ አድርገህ ትሰጠዋለህ ያው አጠቃላይ አዋቂ አንተ ብቻ ነህና ለአንተን ተወዋለን አሉ ማን አልሐኪሙ ፊ ሱንዒሂ በስራው ደግሞ ጥበበኛ ምንም ስህተት የሌለብህ አንተ ነህና እውቀትም ጥበብም ያንተ ነው በማለት ወዳውኑ አመላለጡን አወቁበት ማለት ነው እንግዲህ ኢብሊስም እንደዚህ ሁሉ ቢያመልጥ ኑሮ ድኖ ነበር ግን አላህ አወረውና አደም ጋራ አተካራውን ቀጠለ ለውድቀት በቃ ማለት ነው እነሱ ግን አስማሚያውን አይተው ብልህ ሰው ሲቸለፍ ማወቅ አለበት የባሰ ችግር እንዳይመጣ መጀመሪያውኑ አይ ይቅርታን እንደዚህ መስሎኝ ነው ብለታልክ ነጻ ትሆናለህ ማለት ነው ስለዚህ እነሱ አንደኛ የጌታንም ክብር ጠበቁ ማለት ነው አንተ ብለጥ ያልከውን አይብለጥ አንልምኛ ሐሳባችንን አስተናል እንደማለት ነው እንደገና ደግሞ ለውድድሩን እንገፋለን ብንል እንደማንችል ነው አንተ የሰጠን ቃል ውስን ነውና ለሰው እንዳቸንፍ ስለፈለግ ያው ገንብረህ ሰጥተዋልና ስንሞክርም አጉል መጨነፋችን ስለማይቀር ከወዲሁ ብንጨነፍ ይሻለናል ብለው ሸሹ ማለት ነው እና ከዚህ አኳያ እንግዲህ ነብዩላህ አደም መላእክታ ጋራ ተወዳድረው አንድ ግለሰብ ብቻቸውን ከሰባቱ ሰማያት መላእክት ጋር ተወዳድረው በእውቀት ያሸነፉ ኃይል ናቸው ማለት ነው አደም ምን ያህል እንግዲህ ታላቅ መሆናቸውን ያሳያል ማለት ነው እግር መንገዱን ልጆቻቸውም ቢሆን ለሳቸው ትውልድ በመሆናቸው በእውቀታቸው ነው ሰው የሆኑት እውቀታቸው ነው ደረጃ የሚሰጣቸው ሰው ባወቀ ቁጥር ክብሩ ከፍ ይላል ማለት ነው በተለይ ከጌታ ጋር የሚያገናኝ እውቀቱ በሰፋ ቁጥር በጌታ ዘንድ ያለው ቦታው ከፍ ያለ ነው በቁጥርም ዘንዳ እውቀት ባለ ቁጥር ትልቅ ወዳ ይሰጣል ይሄ ማንም ሊክደው የማይችል ነገር ነው ማለት ነው እና በዚህ መልክ እንግዲህ አንካ አንተ العليمul ሐኪም አንተ ሁሉን ነገር አጠቃላይ አዋቂ ሁሉን ነገር ደግሞ በተገቢ ቦታው የሚያስቀምጥ ፍጹም ጥበበኛ ነህና አንተውን ያልከውን እኛም ተስማምተናል ምንም ችግር የለም በማለት ወዳውኑ ሽንፈታቸውን ተቀበሉ ማለት ነው ያኔ ያው ውድድሩ ተከፍቷልና እነሱ ጅብ ይሰጡም ሳይጀምሩ ቢቸነፉም አደም ደግሞ በተግባር ፈርተው ዝም ብሎ በማስፈራራት በቡር በቡረገነ ሳይሆን በቀጥታ በተግባር ማሸነፋቸውን ለማረጋገጥ قال يا ادم انبئهم باسمائهم ማለት በል እንግዲህ እነዚህ መላእክቶች ውድድሩ ውስጥ ለመግባት ቢፈሩ አንተ ግን ቢገቡ እንኳን ማሸነፍ እንደማይቀር በተጨባጭ ማረጋገጥ አለብህና አሁን ጥያቄው ወደ አንተ አላቸው አደምን ማለት ነው አደም ሆይ አንዴው ቢያስማ ይሄን እዚህ በፊት የተደረደሩትን ነገሮች ሁሉ እያንዳንዳቸው ስማቸውን አገልግሎታቸውን አብራርተ አስረዳቸው ለመላእክቶቹ በማለት ጥያቄውን ለአደም መልሶ ሰጠ ማለት ነው ያነ አደም መጀመሪያውኑ አሳጥቋቸዋልና በእውቀት ያለምንም ማመንታትና መፍራት ቀጥ ብለው የተቀረበውን ጥያቄ ሁሉ በሙሉ አብራርተው ቁጭ አደረጉት ሸመደዱት በአንድ ጊዜ ማለት ነው ያን ጊዜ ፈለማ አንባሁም ቢአስማኢህም እዛ ለውድድር የቀረቡትን የፍጥረታት አይነቶችና ቁሳቁሳዎች ቁሳቁሶችን በሙሉ ዘርዝሮ ሲያስረዳቸው قال الله سبحانه وتعالى ያንን ነገር ቀጥል አደረገና የራሱን አስተያየት ሰጠ ማለት ነው አለም አቁልኩም inni አለሙ غيب السماوات والارض መጀመሪያውኑ ሰው የሚባል ነገር መፍጠር ለምን አስፈለገ እሱ አክቲ አክቲ ተንኮለኛ ደም ተፋሳሽ ነው እያላችሁ ስታጥላሉ እኔ የማታቁትን ምስጢር አውቃለሁኝ ብያችሁ አልነበረም ይኸውላችሁ የናቃችሁት ፍጡር የው ብቻውን አሸነፋችሁ ትናንትና እንደ ፋይዳ ቢስ እንደ አላስፈላጊ አርጋችሁ ስትፈርጁት የነበረው ይኸው እኮ እንደዚህ የሚበልጣችሁ መሆኑን ላረጋግጥላችሁ ነው ወድሮስ አላልኳችሁ ነበር ራይበ ሰማያት ወልአርድ ማለት በሰማያትና በምድር ውስጥ የተደበቁና የራቁ ምስጢሮችን ሁሉ እኔ አውቃለሁኝ። ስለዚህ ተፈጥር ማንም ፍጡር ቀድሞ ይምጣ ቆይቶ ይምጣ ብለጥ ያልኩት ይበልጣል ሁሉ ጊዜ እናንተ ቀድማችሁ ስለመጣችሁ ራሳችሁን ትልቅ አደረጋችሁ ግን ይሄ አደም ከመሬት ከጭቃ ቢነሳም ተተናቀ ከሚረገጥ ነገር እንኳን ቢመጣም አላህ Subhanahu Wa Ta'ala የውቀትን ጸጋ ስለሰጠው ወትሮውንም እንደዚህ ሊበልጣችሁ እንደሚችል አውቄ ነው ያመጣሁት አሁን ገባችሁ አላቸው ማለት ነው ያኔ እነሱም ተስማሙ ማለት ነው ወአለሙ ማ ትብዱነ ወማ ኩንቱም ተክቱሙን እና አሁንም ቢሆን ለወደፊት እኔ እናንተ ይፋ አርጋችሁ የምትገልጹትን ነገርና እንደገና የምትደባብቁትንም ነገር ሁሉንም እኩል አርጌ አውቀዋለሁኝ አላቸው ማለት ነው ይሄ ራሱ እንደ እማኝ ማረጋገጫ ይሁንላችሁ እስከዛሬ አልገባችሁ ከሆነ ጉዳዩ እኔ በአለም ዙሪያ በሰማያትም ሆነ በምድር በጨለማም ሆነ በብርሃን በቅርብም ሆነ በሩቅ የተደበቁና የተሰወሩ ነገሮችን አብጠርጥሬ ያውቃለሁ ሳውቅ ደግሞ ገሃድና ምስጥር የሚባለውን ነገር አልከፍልም እንደናንተ ሁሉ ነገር እኔ ዘንዳ ግልጽ ነው ብዬ ነግሬያችሁ ነበረ ይሄውና ያልኳችሁ ማረጋገጫው ይሄ ነው በማለት መግለጫ ሰጣቸው ማለት ነው ከዚያ በኋላ እሺ አሁን ክፍለ ጊዜው ስለተገባደደ ዘላይ እንቋጫለን ኢንሻአላህ ቀጣውን በሚቀጥለው እንመለስበታለን ተመልሰናል እና ተጀምሮ የነበረውን የነብዩላህ አደም አፈጣጠርና ከመላእክቶች ጋር ያደረጉትን ውድድር በተመለከተ ነበረ እሱን ያው ለማጠቃለል እንሞክራለን ወይስ ለመላእክት ስጁዱ ለአደም ከዚያ በኋላ እንግዲህ በውድድሩ ነብዩላህ አደም በተጨባጭ አሸናፊ ሆነው ወጡ ማለት ነው ከዛ እንግዲህ ተሸናፊና አሸናፊ ምንድነው የሚሆነው ደረጃው አለቃና አገልጋይ መሆኑ ያስከትላል ማለት ነው አንድ ሰው የበላይ መሆኑ ከታወቀ የበላይ የሆነው ማዕረግ ይሰጠዋል አለቃ ይደረጋል የተሸነፈው ደግሞ በተዋረድ እሱ አገልጋይ መሆኑ ያመለክታል ማለት ነው እና ያኔ አላህ Subhanahu Wa Ta'ala በእውቀት ደረጃ ቁጥሮችን ታመዛዘንና ታበላለጣቸው በኋላ አሸናፊውን የበለጠ ክብር ለመስጠት አሁንም ምን አለ ወይጥቁልና ለመላእክት ይስጁዱ ለአደም ሁሉ እንግዲህ መላእክቶች የአደም የተባለ ፍጡር ከመምጣቱ በፊት እናንተ በደካ ማጎኑ ያብጠለጠላችሁ መምጣት እንደማያስፈልግ ስትናገሩ ቆይታችሁ አሁን ግን ባልተጠበቀ ሁኔታ አለቃነቱን አረጋገጠባችሁ እናንተ የማታውቁትን ሁሉ አወቀ አሁን በኋላ ይሄ አለቃችሁ ነውና በእውቀት ስለበለጣችሁ የማታውቁትን ነገር ስላስተማራችሁ ያለቃችሁ ዝቅ ማለት አለባችሁ ትህትና ማሳየት አለባችሁ ሊባሉ ነው ማለት ነው እና ለአደም ስገዱለት አላህ Subhanahu Wa Ta'ala ስገዱ ለአደም ለአደም እጅንሱ እንደማለት ነው አለቃ ያው እጅ እንደሚያነሳ እንደሚነሳ አንድ ሰው ለአደም ስገዱለት በሚላቸው ጊዜ ወጥሮም ቀናኤ እነሱ ይህንን የጌታ ትዛዝ መለኮታዊ ትዛዝ በቀላሉ አላይትም አላመነቱም እናድርግ አናድርግ የሚልም ነገር ታስቡት በቀጥታ ትዛዙ እንደተሰጣቸው ፈሰጀዱ አቂባ አምሪላህ Subhanahu Wa Ta'ala ፋይቱ ፈአታቂም ትባላለች የጌታ ትዛዝ እንደወጣ ወዳውኑ በሉላ አደም ስገዱለት ሲላቸው ወዳውኑ ዳር ተዳር ረብ ብለው ሰገዱ ማለት ነው فسجدوا ኩሉሁም إلا ሌላው ቦታ እዛው ተሰራ አድርጎት ነው እንጂ إلا إبليس ዳቢሎስ ብቻ ሲቀር ማንም መላእክት ከዚህ ትእዛዝ ወደ ኋላ የቀረ የሚያፈነገጠ የለም ማለት ነው ዳቢሎስ ግን አባ ይሄንን መለኮታዊ ትእዛዝ ከመቀበል አሻፈረኛለ ወስተክበረ ኮራ ወካነ ምን الكافرين በዚህም አድራጎቱ ከካዲዎች መሆኑ ተረጋገጠበት ተጋለጸ ማለት ነው እና ቅድም እንግዲህ መግቢያው ላይ መላእክቶች መላእክ ጅኖችን ሊወጉ ወደ ምድር መጥተው እነሱም በዘመቻ አጥቅተውና አሸንፈው በሚመለሱ ጊዜ በሰማይ ዓለም ላሉ ስለተቀሩት ወገኖቻቸው የወጋናቸው ፍጥሮች ይሄንን ይመስላሉ ብለው ናሙና ለማሳየት ማርከው ወስደውት ነበር ገና ወጣት ነበር የዛን ኢብሊስ ማለት ነው እርግጥ የጅኖች አባት አይደለም ኢብሊስ ጃን ነው የሚባለው የጅኖች አባት አይደለም እሱ ያው ትውልድ ነው እሱን እንደናሙና ይዘውት ሄደው በሰማይ ዓለም ለብዙ ዘመናት እነሱ ጋር አኑሯል እዛ ሲሄድ እንግዲህ አንድ ሰው ያው የሄደበትን የአካባቢውን መንፈስ ስላለበት ጅን ቢሆንም በምድር ዓለም እንደሚኖረው ሊኑር ቢል ሰማይ መኖር አይችልም ስለዚህ የነሱ ዜግነት ወሰደና የነሱን ባህሪ ለበሰና እነሱ የሚሰሩትን ሁሉ ይሰራ ገባ በኢባዳ እንደውም ከብዙዎቹ የላቀ ውጤት አስዘገበ ይባላል እና በዛ መልክ እንግዲህ ጥሩ አገልጋይ ሆኖ እየተደነቀ ከቆየ በኋላ አሁን የፈተና ሲመጣ አላህ ሊያጋልጠው ነው ዘር ተልጓም ይቀልፋል እንደሚባለው ያ ወትሮ የደካማ ዘር ስለሆነ እስከዛሬ ተሸፋፍኖ የነበረው ነገር ከላ ሊያሳልፈው አልቻለም ማለት ነው ወካነ ሚነል ካፊሪን ወትሮም ያመልጠኞች ጎሳ ስለነበረ አሁን የሰማይ ዓለም ሂዶ ሙጠዋ ቢመስልም አሁን እንደገና ተጋለጠና አላህም ወአለሙ ማላ ተዓለሙን ያለው አንደኛው ይሄን ነው ይላሉ ባዱል ሙፈሲሪን ማለት ነው እና ንቀድስ ለከ ንሰብሁ ቢሐምዲከ ንቀድስ ለከ ያሉ ራሳቸውን ሲያመቋሹ አዎ እናንተ ሁሉም እናንተ ጋር ያለው እንደዛ ይመስላችኋል ግን ከእናንተ ውስጥ አራሙቻ አለ ተመንጥሮ መውጣት ያለበት እንደናንተ አቋሙ ያልሆነ አለ ያለው እሱን ነው ብለዋል ማለት ነው ወጥሮ ይሄን ሲሉ እሱም አባል ነበር አሁን ንቀድስ ለከያለ ነበር አብሮ ማለት ነው ኋላ ለአደም ስገዱ ሲባል ይሄ ንቀይነት ስሜት አለበት ጅን ስለሆነ ማለት ነው እነሱ ግን እሺ ብለው ጻጥ ሁሉም ረጭ ብሎ ሲወር እሱ እንደ ጉቶ ጉልት ብሎ ብቻውን ቀረ ማለት ነው ምን ነው ሲባል አስሩ ሊሆን ፈለቅተቲና ለጎበዙ ማለት ነው ስለዚህ አላህ Subhanahu Wa Ta'ala መጀመሪያም እሱን ለማጋለጥ ሁን ብሎ ያደረገው ነገር ነው የሚሉት ለዚህ ነው ማለት ነው ኢላ ኢብሊስ ዳቢሎስ ብቻ ሲቀር ኢብሊስ ማለት ከአላህ ረህማ ተስፋ የቆረጠ ጅለቢስ ማለት ነው እሱ ብቻ ሲቀር እሱ አደምን እንዴት ተፎካካሪ አዲስ ኃይል ሊያድርጎ ስላየው እንዴት ከኋላ አይመጡ እኔ ብዙ አመታት ጌታን ሳገለግል ኑሬ ከኋላ መጥቶ ዛሬ አለቃ ይሆናል በማለት ትዲት ወጠረውና እንዲያላል ሰግድ ማለት ነው አልሰግድም ብሎ ማፈንገጡ ብቻ ቢሆን ኑሮ ቀላል ወንጀል በሆነ ነበረ ግን ሲጠየቅ የሰጠው መልስ ነው ደግሞ የባሰው አደገኛ ማለት ነው ወካነ ሚን الكافرين እና በዚህ በአመጡና በኩራቱ ሳቢያ የጌታን ትእዛዝ በመጣሱ ተካዲዎች መሆኑ ተረጋገጠበት ከካህል ያው ፍጡሮች ወደፊት ካህዲዎች ይመጣሉ ብሎ ጌታ በቀደር የያዛቸው ነበሩ ከነዛ አንዱ መሆኑ ተረጋገጠ ማለት ነው እና በሌላው አያ እንደሚለው ማመናአከ አንተ ስለ ለማ خلقت بيدي ይላል እኔ በእጄ አክብሬ የፈጠርኩትን ፍጡር ስገዱለት ብዬ ትእዛዝ ስሰጥ አንተ ለመስገድ ምን ከለከለ መላእክቶቹ በሙሉ ሳያቅማሙ ሁላቸውም በደስታ ሲቀበሉ ትእዛዙን አንተ ይህን ትእዛዝ ለመቀበል ምንድነው የከለከለ ብሎ በሚጠይቀው ጊዜ አስቢሩ ሊመን خلقت ጢና አለ ይሄ የባሰው አደገኛ ቃል ይሄ ነው ማን ነው ለችግር ያዳለጠው እና እንግዲህ እሱ ቅን ቢሆን ኑሮ ወይም ሹብሃ ቢኖረው ኑሮ እትዛር ማድረግ ይችል ነበረ ምክንያቱም የመላእክት አይደለም እሱ በትውልዱ ዘሩ የተለየ ነው ስለዚህ እስቲ የሚለው ትዛዝ በቀጣ ለመላእክት ነው የተሰጠው አይደለም እንዴ እኔ እኮ ለመላእክቶቹ ትዛዝ ስሰጥ ጊዜ እኔን አይመለከተኝም ብዬ ነበረ እኔም ተፈልጋለሁ እንደ ብሎ ቢፈዝር ኑሮ ያመልጥ ነበር ግን አላህ ምስጥሩን ያቃል ማለት ነው ሹባ አይደለም እሱ ሳይገባው ቀርቶ አይደለም እሱሉ ሲል እሱንም ጭምር በትዛዙ እንዳካተተው ያውቃል እሱ ራሱ ማለት ነው ግን ኋላ ነው የከለከለ በሚለው ጊዜ እትዛር በማረግ ፈንታ አስጁዱ ሊመን ፈለቅተጢና ከጭቃ ጠፍጥፈ ለፈጠርከው ነገር እኔ ኑራኒ የሆንኩት ብርሃን ሰጭ የሆንኩት ወከለቅተኒ ሚናር እንደሚለው ከብርሃን የተፈጠርኩት እንዴት ለጨለማው ለጭቃው ይሰግዳለሁ የሚል መልስ ነው የሰጠው ማለት ነው ይሄ ትልቅ ወንጀል ነው እንግዲህ ማለት ነው መጀመሪያ ከምንም ይፈጠር ከምንም ይፈጠር ጌታ በለጥ ያለው ይበልጣል እሱ ግን አደምን አንቋሸሸ ማለት ነው በእንዴ በግሬ እኮ እየረገጥኩት የሚሄደው ጭቃ ነው አደም የሆነው እና እንዴት የኔ አለቃ ሆኖ እሱን እጅ ነሳለታለሁ አንተስ ደግሞ ለዚህ ውዳቂ ስገድ ብለህ እኔን ማዘዝ እንዴት ይገባሃል ብሎ ራስን እንደመተቸት ነው አንተ ራስህ እኮ ተሳስተሃል መሆን ያለበት እኔ አለቃ አድርገህ እሱ ነበር ለኔ ይሰግድ ማድረግ ያለብኝ እና ምንስ ቢሆን ከዚህ ከጭቃ በጣም አስቀያሚ ከሆነ ነገር ተነስቶ እንደገና እኔ ልሰግድለት ይገባል እንደ የሚል መልስ ነው የሰጠው ማለት ነው በዚህ ነው እንግዲህ የመጨረሻ ወንጀለኛ አላህ ያደረገው ምክንያቱም የአላህን ፍቃድ የሚጻረር የለየለት ምቀኛ አደምንም ለምን ጌታ ለምን ብሎ ተመቅኝቶት ነው ጌታንም ደግሞ እኔን ትቶ ለምን እሱን አበለጠ ብሎ እንደ ስተኛ ቆጠረው ማለት ነው ስለዚህ የትእዛዝ ጋር ነው ማለት ነው በሱ አስተሳሰብ ማለት ነው በመሆኑ ነው ያልሰገድኩት ብሎ መልሱን ሰጠማን ማለት ነው የዛ ጊዜ እፍሩጅ እነከ ነው ስለዚህ እንግዲህ አላህ Subhanahu ወዳውሩ ትንብት አደረገለት አንተ እንግዲህ ህገወጥ ነህና ከኋላ በኋላ ተዛሬ በኋላ ተረግመሃል በቃ መሄድ አለብህ አለው ማለት ነው ይህ ታሪክ እንግዲህ በጣም ብዙ ምስጢሮችን ያዘለ ነገር ነው አላህ በሌላ በኩል ምን አለ ሸይጣን ለኩም አዱን ፈተخذوه አዱዋ ያ አባታችሁ ታሪካዊ የሆነ ጥላት ነው ሰይጣን የሰው ልጆችን ብዙ በአለም ላይ የሚያበጣብጠው እሱ ነው በተለያየ ምክንያት እኛ እናቀም አንድ ነገር ስንናገር እንደዚህ ሊለው ሰድጎ እኮ ነው አንተ ሊያንቋሽሽ እኮ ነው ብሎ ስሜታችንን የሚቆረቁረንና አስፈርታችንን የሚያፋጀን እሱ ነው ስለዚህ አላህ Subhanahu Ta'ala የመጀመሪያው ምንም ሳትደርሱበት ብቻ ለምን ጌታ መረጠው ብሎ ተንድር ላይ ተነስቶ ይሄ ሁሉ አተካራ የፈጠረ አደገኛ ጥላታችሁ ማለት ከሁሉ በፊት ልታቁና ልትጠነቀቁ የሚገባው ዳቢሎስ ነው ሰይጣን ሁላችሁም በጥላትነት ወቁና ተጠንቀቁት የሚለው ለዚህ ነው ማለት ነው በዛ መልክ ያው ራሱን ተጥቀሙጭ ሆነ እንደገና እኔ አጣዋትን እድል አደምም ሰልጆቹ ማግኘት የለበትም ብሎ ሽንጥም ገትሮ እስካሁን ድረስ እኛም በማበጣበጥና ችግር ላይ በመጣል ላይ የሚባትለው ለዚህ ነው ማለት ነው እና መላእክቶቹ ሰገዱ ለአደም እዚህ ላይ ሌላው ጥያቄ የሚነሳው መስገድ የሚባል ነገር የአላህ መብት ነው የአላህ መብት የሆነ ነገር ለፍጡር ታዋል ሽርክ ውስጥ ገባ ማለት ነው ስለዚህ እንዴት አድርጎ ጌታ ለፍጡር ስገዱ ይላል የሚል ጥያቄ ደግሞ ያስነሳል ማለት ነው መስቀበሉ አይቀበሉም መጀመሪያ ለፍጡር እንደተገዱ አለ መስገድ የሱ መብት ነው የሱ ስልጣን ነው ለሱ ብቻ ነው መስገድ ያለበት የሚለው ጥያቄ ይነሳል ማለት ነው አሁን መስገድ የአላህ መብት ነው ለማንም ፍጡር አይፈቀድም ግን ባለቤቱ የሚፈቅድለት ከተገኘ የራሱ መብት አይደለም እሱ ለኔ የምታደርጓትን ፍርአት ለአደም ምስቲ አንድ ቀን አደርጉት ብሎ ከፈቀደ ባለቤቱ ምንድን ችግር አለ የክልክል የሆነው ሽርክ የሆነው እሱ ሳይፈቅድ ካደረግነው ነው ማለት ነው እሱ ሳይፈቅድ ለማንም እኛ ራሳችን ተነስተን ገሬ ነው ክቡር ነው ምናምን ብለን እጅ ተነስተንና ተሰገርን የጌታን መብት ለሱ ስለሰጠን ጌታ ይቀየመናል ማለት ነው ጌታ ተፈቀደ ግን በፍቃዱ ስለሆነ በፍቃዱ የምንሰራው ነገር ትእዛዙን በማክበር እንደው አጅር እናገኛለን እንጂ ወንጀል ሊሆን አይችልም ወንጀል የሆነው ጌታ ስለማይፈቅር ነው ለሌሎቹ ያልፈቀደላቸው አሁንም ክልክል ነው ተጋጆችም አስተጋጆችም ወንጀለኛ ይሆናሉ ማለት ነው የፈቀደለት ከተገኘ ግን እንደ አደም ምንም ምን ከለከለ አደረገው ማለት ነው አላህ ቀነሰው ከአደም መለሰ ያችም ደግሞ አንድ ስግድ ብቻ ናት ሁልጊዜ ቋሚ ስግደት አላዘዘም ለአደም ቢሆን አንድ ስግድ ብቻ እንደ ስግደተ ሹክር አይነት ናት ሁለተኛ ስግድም ማድረግ የለባቸውም ማለት ነው ለፍጡር ያቺ ጌታ የፈቀዳት ትእዛዝ አንዴ ተፈጽማ አልቃለች ከዛ በኋላ ሊቀየስ አይችልም በማንም ላይ ምክንያቱም ለአደም ስገዱ ስም ጠርቶ ነው ለአለቃችሁ ስገዱ ኑሮ አለቃ በመጣ ቁጥር ልንሰግድ ነበረ ግን ለአደም አለ በመታወቂያ ስሙ አደም ይባለው ሰው ሁሉ ሰው ቢባል ለመጀመሪያው አደም ነው አይዛ ጊዜ ሌላ አደም የለም የዛ ጊዜ ላለው አደም ነው ጌታ ያዘዘው ማለት ነው እና ስለዚህ ለማንኛውም መላእክቶች ዳኑ ቅን በመሆናቸው የጌታቸውን ትእዛዝ ተቀበሉ ስግደቱንም አከናወኑ ነፃ ሆኑ ማለት ነው ዳቢሎስ ግን በመኩራቱና በመመቀኘቱ የመጀመሪያ ወንጀለኛ ሆነ ከዛ ጀምሮ ያው የጀሃነም ዋና ደንበኛ እሱ ሆኖ ተዘገበ ማለት ነው ስለዚህ እንግዲህ የምቀኝነትን ባህሪ ይሄ ተንኮልን ትዕቢትን ኩራትን የመሳሰሉ ባህሪዎች አለበት የጀነት እድል የለውም የተባለው ለዚህ ነው ላ يدخل الجنه من كان في قلبه مثقال ذره من ክብር ቃሉ ረሱል አለይሂ ሰላቱ ወሰለም ሙስሊም እና የኩራት ስሜት ቅንጣት ፍሬ ያህል ነገር ጎመን ዘር የምታህል እንኳን ልቡ ውስጥ ያለበት ሰው ጀነት ሊገባ አይችልም ለምን የሸይጣንን ባህሪ ነውና የተላበሰው ሸይጣን የተባረረው በኩራት ሰበብ ነውና ማለት ነው ወካነ ምን الكافرين እና ይሄ ኢብሊስ በዚህ እንግዲህ አድራጎቱ ራሱን ተካፊሮች ቀላቀለና እንደውም የካፊሮች አለቃ ሆነ ማለት ነው ከዚያ በኋላ አደም አሁንም ክብራቸው እያደገ ነው ያለው ወቁልና ያ አደም ቀጥለን ጥላቱን ኢብሊስን ታባረን በኋላ ታሰናበትን በኋላ ለአደም ደግሞ ሌላ ክብር ፈጠነው ይላል ምን አልነው ያ አደም እስኩን አንተ ወዘውጁ ከልጀና አንተና ባለቤት እንግዲህ አሁን ሁላችሁም አለቃነታችሁን እንደያዛችሁ በክብራችሁ ጀነት ዓለም ጫጉላችሁ አድርጌላችኋለሁ ሰርጋችሁን ደስታችሁን ጀነት ዓለም ልትወጡ ትችላላችሁ በማለት ባለቤታቸው ጋራ ጀነት ዓለም እንዲገቡ ተጋበዙ ማለት ነው የመጨረሻ ክብር ደግሞ እንግዲህ የነብዩላህ አደም የጫጉላ በጀነት ዓለም ነው የተካሄደው ለአንድ አፍካም ቢሆን ማለት ነው ወገዛ ጥፋታቸው ይባረሩ እንደገና ስለዚህ አላህ Subhanahu Wa Ta'ala የሰው ልጆችን ድርብርብ በሆነ ክብር ላይ ነው ታሪካቸውን የመሰረተው ማለት ነው ማን ነው እንግዲህ አንድ ሰው ሙሽራን ይዘህ ጀነት ግባና ተዝናና የሚባል እስራ እንኳን የሚያገኘው ድለኛው ነው አይደል ይሄ እንግዲህ ትልቅ የሰው ልጅ ታሪክ ነው ማለት ነው አላህ Subhanahu Wa Ta'ala ሙሽራውን አዘጋጅቶ አሳምሮ ኩሎ አስውቦ እንደገና ጀነት ዓለም ነው እንጂ እናንተ ሰርግና ደስታ ከዛ መለስ የሆነ ቦታ አይገባውም ብሎ በዚህ ደረጃ ነው ለጀነት የጋበዛቸው ነው የሚለው ማለት ነው እስኩን አንተ ወዘውጁ ከልጀና አንተና ባለቤት ዘውጅ የሚለው ለሴትም ለወንድም ይሆናል ዘውጀት መባል ለምን አይልም አሁን ሚስቱ ዘውጀት ነበረ ላለኛ የብድር ቋንቋ ነው አረበኛው ዘውጅ የሚለው ቃል ሁለቱን ይወክላል ባለም ዘውጅ ይባላል ሚስቱም ዘውጅ ይባላል ዘውጀት የሚባለው ታ ወርድ ችግር የለውም ማለት ምክንያቱም መቀናጆ ማለት ነው መቀናጆ ያው ጓደኛ ስለሆነ ሁለቱንም ይገልጠዋል እና አንተና መቀናጆ ወይም ባለቤትህ ወደ ጀነት ዓለም ሄዳችሁ መኖር ትችላላችሁ ተብሎ የጀነት ግብዣ ተደረገላቸው ይላል ወኩላ منها እና ከጀነት ዓለም ጸጋ ብሉ ተቋደሱ እንደፈለጋችሁ ወረረደን በስፋት ጀነት ውስጥ ገብታችሁ ከዚህ ወዲህ ከዚህ ወዲያ ተብሎ የሚከለልና የሚቀነስ ነገር የለም ብቻ ለመብላት አቅም ካላችሁ ለመላጋችሁ ትንያሻሻላችሁ መብላት ትችላላችሁ ተብሎ ልክ የሆነ ፍቃድ ተሰጣቸው ማለት ነው ድኮ ቦቴ ገብተህ የታልከው ሁሉ አንሳ ከተባል ምን ያህል ክብር ነው ሂሳቡ በኔ ላይ ነው የሚል ታገኘ ማለት ነው እዛ ወዲ ሰሚከወተር ድረስ ገባለ ሁሉ ነገር ግን አላህ Subhanahu ወተዓላ በጀነት ዓለም ጀነትን የሚያህል ነገር ይሄን ያህል ይበቃል አንድ ቁርስ ነው የፈቀድኩት ወይም አንድ ምሳ አይደለም ከፈለገ አራት ሰዓት ይብላ የፈለከውን አይነት ጀነት ግባና ዘልቅ ተባሉ ማለት ነው ረገደን ማለት አፍረዋሲያ በሰፊው ምን ወሰን መጠን የሌለው ማለት ነው አቅም ብቻ የሚችለውን ሁሉ ብላ ጠጣ ሀይቱ ሹቱማ በፈለጋችሁበት ቦታና ሁኔታ ቦታም አይገደብም ከዚህ ወዲያ እንዳታልፉ የሰው ግቢ ነው ከዚህ ወዲያ እንደዚህ ነው የሚባል ነገር የለም በፈለከው እየናኘ የፈለከውን እየበላ እየጠጣ መኖር ትችላለህ ተብሎ ልክ ገደብ የሌለው ስልጣንና ክብር ተሰጣቸው ማለት ነው ሱብሃንአላህ እንዴት አይነት ሀገር ተገኝታ ነበረ ነው ለትንሽ አመለጠች እንደገና አላህ እሺ ለማንኛውም ለማሳወቅ ፈልጎ እንጂ ወትሮም እንዲኖሩ አይደለም የቀደረው አይተው ብቻ ጎምጅተው እንዲወጡና ለወደፊት ያቺ ነገር መቼ ነው መመለሰው እያሉ ለትውልዳቸው ታሪክ እንዲነግሩ ነው ያሳያቸው እንጂ እንዲኖሩ ቢፈልግማ ኑሮ የሁሉ ሙሽክላ ማያመጣውም ነበር እንዲኖሩ አልፈለገም መጀመሪያው ነው ማስተዋወቅ ነው እና አይተሽቱማ ወላ ተቀረባ አዲ ሸጀራ እንግዲህ ምስጥሯት ነገር ስትመጣ ነው እቺ ነገር ጀነት በሙሉ በስፋት አለ በስፋት የፈለጋችሁትን ብሉ በፈለጋችሁበት ቦታ ተዝናኑ ታለ በኋላ አንድ ነገር እንግዲህ ሊቆልፍ ሲፈልግ ሸርጥ ያመጣልሃል ማለት ነው ወላ ተቀረባ አዲ ሸጀራ ይጥዛ ብቻ እንዳትቀርቧት እንኳን ልትበሏት አጠገቧ ባጠገቧ እንዳታልፉ ተጠንቀቁ ብሎ አንዲት ዛፍ የተለየች ዛፍ አሳያቸው ይጥዛ ብቻ እንዳትበሉ ከዚህ ውጭ ያለ ግን የፈለካችሁን ብሉ ጠጡ ተብሎ ተሰጣቸው በዚህ ሸርጥ ነው የሚወድቁት ማለት ነው ሰው በተፈጠው የከለከሉትን ነገር ማድረግ ይፈልጋል ጀነትን ጸጋ ሁሉ ቁጥር የሌለው መላእክት አይነት ተቀምጦ የተከለከለውን ካልበላው በስተቀር ይጠፋ ሲያምረው ማለት ነው የሰው ልጅ አሁንም እንደዚህ ነው የሚያደርገው ያለው ጌታ የተለከለው ነገር ሁሉ ጊዜ ጎጅ መሆኑን ማወቅ አለበት የሚያጎመጅ በጣም የምትጓጓለት የምትፈልገው እንኳን ቢሆን ኑሮ ራስን ማቸነፍ አለበት ጌታ የተከለከለው ጥፋት ነው ነገር የሚያስከትለው ማለት አለበት ስሜታዊ ከሆንክ ግን ግዜ የሰው ልጅ የሚጠፋው በስሜቱ ነውና ጌታ የከለከለ ነገር እኮ ህክማ አለው ዝም ብሎ አይደለም የሚከለክለ ጨካኝ አይደለም ወይም ደግሞ ያልቅብኛል ብሎ አይፈራም ጸጋው ግን አንተን የሚጎዳ መሆኑን አውቆ ነው አንዲ ነገር የሚከለክልህ ማለት ነው በዛ መልክ እንግዲህ ይችን ዛፍ ብቻ እንዳትቀርቧት አለ ያቺ ዛፍ ለምን የሚል እንግዲህ ጭንቅላታቸው አደረችና ሁሉ ፈቅዶች ያበቃ ይቺ ዛፍ ምን ስለሆነች ነው እያሉ ይቺ ማብሰል ተጀመሩ ማለት ነው ለኢብሊስ ለጥላታቸው መግቢያ ቀዳዳ ተከፈተለት ማለት ነው ይቺን ዛፍ እንዲበሉ ለማድረግ መጣር አለበት እሱ ፈኩሉ ወላ ተቅረባ هذه الشجره فتكونا من الظالمين ይችን ዛፍ ተነካችሁ ግን ተቀረባችኋት እናንተም ተበደለኞች ትሆናላችሁ ሚነል ካፊሪን ተብሎ ተፈስሯል ኢብሊስ ለምንድን ነው ካፊር የሆነው የጌታን ትእዛዝ ስለጣሰ ነው አይደለ እናንተም ደግሞ አትብሉ ያላችሁን ተበላችሁ ራሳችሁን በደላችሁ ለኩፍር ተጋለጣችሁ ማለት ነው እና እንደዛ እንዳትሆኑ እዛ ብቻ እንዳትነኩ ተብሎ ማስጠንቀቂያ ተሰጣቸው ማለት ነው ያነ እንግዲህ ጥላታቸው ይችን አጋጣሚ በመጠቀም በዚህ ሰበብ ያጠፋቸው ነው ማለት ነው ፋዘለው መሸይጣኑ አንሃ ይችን ዛፍ እንደተከለከሉ ስላወቀ አጅሬ ማድባት ጀመረ ማለት ነው ዛፍ እንዴት አድርጎ እንደሚያስበላቸው ዘዴውን መዘየር ጀመረ እና በተለያየ መልኩ እንግዲህ እነሱ ባላሰቡትና ባልጠበቁት መልኩ እሱ እንደ የመቀያየር ባህሪ ያለው እስከዛሬ በሚያቁት ቅርሱ በሚያቁት አነጋገሩ ሳይሆን በሌላ መልኩ ሌላ ፍጡር መስሎ መጣላቸው መካሪ መስሎ ማለት ነው ልክ እንደ መላእክት መስሎ ከዛ ይህን ዛፍ ለምን እንደከለከላችሁ ታውቃላችሁ የሚል ጥያቄ አነሳ ነው እና ምን ብቻ ከለከለን እንጂ እና ይህን ዛፍ እኮ ብትበሉ ሙኻሊዲን ትሆናላችሁ ዘላለም ትኖራላችሁ ይችን ዛፍ የበላ ሁሉ እድሜው አያልቅም አላቸው እንደገና ደግሞ ንጉሶች ትሆናላችሁ ንጉስ ሆኖ ዘላለም የሚኖር እንግዲህ ምን ያህል ድለኛ ነው እና አውቆ ነው ይችን ጸጋ ዝም ብሎ ብልጭ አርጎ ድርግም ያረግባችሁ ስለፈለገ ቢወዳችሁም አኑሮ ይሄን የመሰለ አገር ይሄን የመሰለ ጸጋ ለዘላለም እንድትኖሩ ነበር መፍቀድ ያለበት እሱ ግን አውቆ ይችን ገደብ ከሆነ ያደረገባችሁ እሷን ብትበሉ እድሜያችሁ ዘላለም ሊሆን ነው ስልጣናቸው የማይገሰስ ሊሆን ነው ይህን ደግሞ ሊያረግ ስለማይፈልግ ነው የከለከላቸው ይችን ብትበሉ ግን ረግማ አንፊሃ እሱ ወደደም ጠላም ይችን የበላ ሁሉ ዘላለማዊ ይሆናል ለምን ይችን አትበሉም አላቸው ከጌታ የበለጠ ላንተ መካሪ ተቆርቋሪ ሆኖ ዲያብሎስ ማለት ነው ይሄ ነው እንግዲህ የሰው ልጅ ቅልነቱ ጌታውን ትቶ ጥላ የጥላትን ምክር ይቀበላል ማለት ነው ይህ እሱ ለምን እቺ ነገር እቺን ምስጥር ካወቀ ለምን ለራሱ ያደርጋትም እኔ ይሄው በላለሁ ብሎ ለምን አቀንጥባል በላም ይፍታቸው ላይ ወይ አንተ ሞክር ቅመስልኝ ይባላል እንኳን እዚህ የምትጠረጠር ነገር ምግብ ሲያቀርብልህ ተጠረጠር አስተናጋጁን ቅመስ ስለዋል አይደለም ቅመስ ቢሉት ኑሮ ምን ይሆን ነበር አይችልም ነበር እሱ ራሱ በሆነ ምክንያት ወደ ኋላ ይሸሽ ነበር ገና አላህን ተብሏልና ዝም አላላቸው እነሱ በዋህነት ገና አዲስ የመጡ ፍጡሮች ናቸው ተንኮለኞችም ተንኮላ ያውቁም ሁሉ ነገር ኸይር ይመስላቸዋል ማለት ነው እጅ ሰው ጊዜ ክፉ ያለ አይመስለው በዛ መልክ እንግዲህ ይህችን ነገር እንዲበሉ ገፋፋቸው ማለት ነው በዛ ምክንያት ለመጀመሪያ የተሸነፉት ሐዋ ናቸው የተሸነፉት ጊዜ ስሜታዊ ስለሚሆኑ ሰው እየለኛ አስቦ ዘመድ ብሎ እየመከረን ለምን አንቀበለውም እያሉ መጎትጎት ጀመሩ የሱ ተባባሪ ሆነው አደምን ለማሳመን ማለት ነው ሴት ደግሞ እንት ያለው አያድርስ ነው ሴት የላከው ምን አይፈራም ይባላል አይደል እና እንዴት እኛ ዘመድ ብሎ ይሄ እንደዚህ እየመከረን እንዲያለ ምን አለ ይሄን ነገር ብናረግ ምክንያቱም ነገ ሞት ከመጣብን ምን ልንሆን ነው እያለች እንት ስትላቸው እሳቸው መለዘብ ጀመሩ ማለት ነው እዛ ፈአዘለሁ መሸይጧን አንሃ ከዛች ከጀነት ሁሉ ነገር የተሟላባት ከሆነ ከተደላደለ ኑሯቸው ባላሰቡትና ባልጠበቁት ዘዴ አንሸራቶ ዘርጦ ጣላቸው ይላል አንተ ለምንገራሽ ስትሄድ ጫማ ሲከዳ እንዴት ነው የምትነጥረው እንደዛ አፈረጣቸው ሳያስቡት ያችን ነገር በመብላት ማለት ነው አንሸራተታቸው فاخرجهما ልክ እንዳሰበው ተሳካለትና ከዛ ከጀነት ዓለም እሷን የበላ ሰው ከጀነት ይባረራል ነው አውቆ ነበርና ከጀነት እንዲወጡ ሰበብ ሆነ እሱ ማለት ነው ሚማታናፊ ከነበረው ከደላ ከሞላው ኑሯቸው በጠላሉ አፈናቅሎ የለበሱት ልብስ እንኳን ሳይቀር ከዳቸው ልብሳችን ነገር ሲበሉ የጀነት ልብስ በሙሉ እንደ በራቸው እየጣላቸው መብረር ጀመረ አርቃናቸውን ቀሩ ታፈደ የሱፋኒን ወረቅ ልጀና ያተከልቱ ዛፎችን ቅጠል እየቆረጡ ላያቸው ላይ መጣጣፍ እስከሚጀምሩ ድረስ ማለት ነው በዚህ መልክ ጉድ ሰራቸው ይላል ማልና ካናፊ ከነበሩበት የተሟላና የተዳላ ጸጋማ ህይወታቸው በቀላሉ አንሸራቶ በማፍረጥ አፈናቀላቸው ወቁል ባዱ ኩሊ ባዲን አዱ ከዛ በኋላ ተዛዙን ስለጣሱ ወዳውኑ ከጌታ መግለጫ ተሰጠ ማለት ነው እናንተ እቺ ዛፍ እንዳትቀርቡ ተብላችሁ ነበረ አሁን በጥላታችሁ ተሰብካችሁ የኔን ትዛዝና አደራ ተሳችሁ ከበላችሁ ቶሎ ከዚህ ሀገር ውጡ ተብሎ የስንብት ትዛዝ መጣላቸው ማለት ነው እና በጣም ያሳዝን ትልቅ ሳራ ነው በዚህ መልክ እንግዲህ ህይወት አላቸው ውረዱ ከጀነት ዓለም እንደ አይነት ወንጀል የሚፈጽሙ ሰዎች እንዳውም ከጀነት ብቻ ሳይሆን ከሰማይ ዓለም መባረር አለባቸው ተብሎ ወደ ምድር ዓለም እንደገና እንዲመለሱ ተደረጉ ወደዛ ወደ አስላቸው ምንጫቸው ምድር አይደል ካፈር አይደል የተፈጠሩት ወደ ነበርክበት ተባለ ማለት እድገቱ እንደገና ተቀለበሰ እብጡ ባዱኩም ሊባዕድን አዱ እና እናንተ ከፊላችሁ ለከፊሉ ተቃራኒ ጥላት ሁናችሁ ውረዱ ተባሉ ማለት ነው ዝም ብሎ የሰላም መውረድ እንኳን ቢሆን ኑሮ ብዙ ባልጎዳቸው ነበር። ግን ኢብሊስ አሁን ወዳጅ መስሎ ከኔ አስቀድቶ እናንተን ይህን ድል እንዲታጡ አድርጓቸዋል እናንተ ደግሞ የሱን ምክር ከኔ አብልጣችሁ አክብራችሁ እሱ ጋር ወግናችኋል አይደለም ይህን ካደረጋችሁ ደግሞ ኢብሊስና እናንተ የማትጣረቁ ጥላቶች እስከመጨረሻ የሁል ጊዜ የምትናከሱ አድርጋችኋለሁና ያው ረጅሙን ትግላችሁን መሬት ውረዱና አቧራው ላይ ዛው ተንከባለሉ አላቸው ማለት ነው ቀጥል የመረጥከውን ወዳጀ ብለህ የመረጥከው ጥላትህ ነውና እዚህ ያበቃ እሱ ጋራ ሰይጣንም የፈለገውን ያህል ብታገለግለው የፈለገውን ያህል ብታከብረው አይ አንተ ዘመዴ ነህ ብሎ እንደማይቀበልህ ነው እናንተም ደግሞ እኔ ጋራ ወደኔ እስካልተመለሳችሁ ድረስ መዳኛ የላችሁም ለማንኛውም ልካችሁን ተዋጡ ወደ መሬት ሊያችሁ ተብሎ ኢብሊስም እነሱም ተባረሩ ተጀነተ ዓለም ማለት ተሰማይ ዓለም ወጡ ወለኩም ፍላ አርዲ ሙስተቀሩን እና ከዚህ ከጀነትና ከሰማይ ዓለም ተወር ተወርዳላችሁ ከዛ ስትወርዱ ያው ሌላ መተኪያ ቦታ ተዘጋጅቶላችኋል ምድር የምትባለው ዓለም ለእናንተ መርጊያ ናት ወትሮ ምንጫችሁ ናትና እስከ ተወሰነ እስከተወሰነ ጊዜ ደግሞ መገልገያም ትሆናችኋለች ምንም እንደ ጀነት ባትሆንም በጥም ለመኖር ያህል መኖር ይሻላልና የተወሰነ መገልገያ ትሆንላችኋለች ይላችኋል ማለት ነው እና ወደ መሬት እንደገና ከሰይጣን ጋር ተፋጠው ዝግላቸውን እንዲቀጥሉ ተሰናብተው ወረዱ ማለት ነው እና ባዱኩም ይባድን የሚለው ሰውና ኢብሊስ ሁልጊዜ ጥላት ነው የማይታረቅ ጥላት ሰው ዝርሱ ለማለትም ያው ተጠርጉሟል ሰውም በእምነት በተለያየ ቁጥር የዛው አይነት ነው ያ እምነቱን የካደው ከእብሊስ ጋራ ስለሚወግን አማኞች ጋራ ሊስማማ አይችልም እሱም ሁልጊዜ ይቀጥላል በጥላትነቱ ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala እነዚህ ፍጥሮች በዚህ መልክ ትግላቸውን እንዲቀጥሉ አደረገ ማለት ነው ያኔ አደም ስተታቸውን ተገነዘቡ ሰው ከስተቱ ይማራልና ደግነቱ ተስፋ አልቆረጡም ማለት ነው እና ምን ይሻለኛል እውነትም ተፍቻለሁ ተሳስቻለሁ አሁን ከጌታዬ ጋር እንዴት ልየ ነው መታረቅ የሚችለው የሚለውን ነገር ያስቡበትና ይጨነቁ ጀመር ማለት ነው ያኔ ከልባቸው መጸጸትና መመለስን ስላየላቸው ጌታ ራሱ እንዴት እንደሚታረቃቸው የሚያግባባ ቃል አስተማራቸው በልባቸው ውስጥ አፈሰሰላቸው ፈተለቃ አደሙ من ربي كلمات ነብዩላህ አደም ከጌታው ከሱ ጋር የሚያጣን የሚያስማማና የሚያስታርቅ ቃላትን ተቀበለ ይላል በህሊና ውስጥ እንደዚህ ብለህ ብትለምነው ጌታ ይራራልሃል የሚል ወህይ መጣላቸውና በዛች ቃል ተጠቅመው ጌታቸው ጋር ሊታረቁ ነው ማለት ነው ከሊማት እነዛ ቃላቶችን ሌላው ቦታ ላይ ሱረቱል አራፍ ይመስለኛል ያው አላህ Subhanahu Wa Ta'ala ምን ብለው እንደጠየቁት ተናግሯል ራሱ ማለት ነው سبحانك إنا كنا من الظالمين የሚለው ማለት ነው لا اله الا انت سبحانك إنا كنا من الظالمين ربنا اننا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين የሚለውን ቃል አላህ ስላሳወቃቸው በሱ ሲለምኑት ወዳውኑ ተቀበላቸው ማለት ነው አለይ እና ጥፋት አውቀ እንደገና ወደኔ እንደዚህ ትሁት ሆነ ከቀረብክማ ጥሩ ነው ተመልሸልሃለሁ ግን በመለስም ለዘለቄታው እንጂ አሁን ከጀነት መሰናበቱ የማይቀር ነው በማለት ለወደፊት ግን ወመታውን ኢላሂን አለ እስከተወሰነ ጊዜ ድረስ መሬት ትቆያላችሁ ጣማ ሲደርስ እንደገና ወደ አገራችሁ መመለስ የሚገባው ይመለሳል መቅረት ያለበትም ይቀራል በመሰረቱ አንተን ተመልሼልሃለሁ አላቸው ሰባለቤታቸው ማለት ነው ኢነሁ ሁወ ተዋቡ ረሂም አላህ Subhanahu Wa Ta'ala ለተጸጻቾች ተቀባይ መላሳ የሆነ ሩሩ ጌታ ነውና በዚህ መልክ ሳቸው ማመላለሳቸውን በማወቃቸው ጌታም ተቀበለቸው ነው የሚለው ስለዚህ አሁንም ሰዎች ያው የአባታቸው ታሪክ ስለሆነ የጥፋሉ ይሳሳታሉ ግን አባታቸው ጥፋታቸውን አውቀው ከተመለሱ ድረስ ደግሞ ጥፋቱን ብቻ ሳይሆን መውረስ ያለበት መመለሱን ማወቅ አለብህ እንዳባትህ ማለት ነው በሆነ ባልሆነ ምክንያት ለግላዊ ጥቅም ለግዚያዊ ጥቅም ብለህ ያልሆነ ጌታ ያልወደደውና ያልፈቀደው ነገር ልትሰራ ትችላለህ ግን ጥፋትህን ተገንዝበህ ከተመለስ ጌታ ይቀበልሃል አይጨክንብህም በጥፋት ግን እስከመጨረሻው ጫፍ ድረስ ሄዳለሁ ታል የራስህ ጥላት ነህና ጌታም በዛው ነው የሚያጠፋ ማለት ነው ስለዚህ አባታችሁ ተሳስቶ መመለሱን አውቆበታል እኔም ተቀብየዋለሁ እናንተም ደግሞ መጀመሪያ ላለመሳሳት ሞክሩ ከተሳሳታችሁ ደግሞ ለመመለሱን ወቁበት ያን ካደረጋችሁ እንደ አባታችሁ እቀበላችኋለሁ የሚል መልእክት ነው አላህ Subhanahu Wa Ta'ala የሚያስተላልፈልን ማለት ነው ስለዚህ ያው አንድ ሁለት አያቶች ቀርተው ነበር ጊዜው ተጠናቋል ይያሉ ነውና እዚሁ ለማቆም እንገደዳለን ወሰለላሁ ዐለ ነብይ ወኢላ ሊቃኢና